لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه وسلم أيها الإخوة والأخوات والطلبة والطلبات أيدي بتحية الإسلام الخالدة ألا وهي السلام عليكم ورحمة الله وبركاته أهلا بكم يا أهل واسا ومن تدرسون في هذه الجامعة العريقة وإننا جئنا من مدينة شاشمني لنزوركم ولنتفقد أحوالكم وإن كان هناك موضوع نختاره هو موضوع السلف كيف أحوالهم في رمضان والله تبارك وتعالى يقول فذكر فإن الذكرى تنفع المؤمنين الله በተከበረ ቁርአን ወደ መውዱዓችን ሳንገባ በፊት እናንተ ያመናችሁ ሰዎች ወይ አውቁል ያ ሙሐመድ ፈዘክር አስታውስ ማስታወስ ሙእሚኖቹን ይጠቅም ትጠቅማለች ይላል ቃለ ባዕዱ ለማ አንዳንድ ለማዎቹ በዚህ ላይ ምን ይላሉ ማስታወስ ለሙእሚኖች ብቻም ሳይሆን ሀተ ልልኩፋር ሙስተፊዲን ለሚጠቀሙ ኩፋሮችም ከሆኑ ትጠቅማለች ይላለች ሸወሸ ነው لذلك لابد إن شاء الله بقرته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 السنة الثانية من الهجرة ከዛ በፊት ግን خطاب አለው ሱም ባለው በተግባሩ ግን ያተግበሩት في الثانية من الهجرة እናንተ ያመናችሁ ሰዎች ወይ في هذه الآية المدنية ያመናችሁ ሰዎች ወይ كتب عليكم الصيام فرض عليكم الصيام ጾም በእናንተ ላይ ዋጅብ ግዴታ ሆኖባችኋል كما كتب الذين من قبلكم ከእናንተ በፊት الأمة السابقة اليهود والنصارى በእነሱ ላይ ግዴታ እንደሆነባቸው በእናንተ ላይ ደግሞ ግዴታ ሆኖባቸዋል ማለት ነው። ያኒ ፍርድ አለይኩም ኩቲበ ማለት ነው። ነገር ግን ሀይአው ሁኔታው ግን የተለያየ ነው። ቂል አነሁም የሱሙ እነሱ ይጾማሉ። እኛ ጋር የደረሰን የለም አህዋሉ። የሙስሊሞቹ ግን ጾም ማለት ምን ጥሉ አልፈጅር ታኒ ዋضح ነው። ምን ጥሉ አልፈጅር ታኒ ምን ጥሉ አልፈጅር ታኒ ከሁለተኛ ፈጅሩ ደግሞ ከወጣ በኋላው አይዋስ ከመግሪብ ድረስ ነው አልምሳኩ ሚነል ሙፈጥራት ኩሉ ጾምን ከሚያበላሹት ነገር ደግሞ ራስህን ይዜ እስከ መግሪብ ማቆያት هذا هو الصوم وهذه الآية في آخرها والله قبل آية كتمو قال لعلكم تتقون تككل لن يصوم የምትጾሙ ከሆነ አይዋ ፍራቻ እንድትፈሩ ደግሞ ይከጅላቸዋል ምንም ችግር የለም ተቋ ማለት ሰውየው ትክክለኛ ጾሙን ከጾመ አይዋ ትክክለኛ ጾሙን የሚጾም ከሆነ ዩሳቡ አለይህ ሰዋብ ያገኛል ሰዋብ ያገኛል ማለት ነው አላ ذلك يحصل الثواب يحصل الثواب ማለት ነው ما في الكهرباء ينم طيب ለአለኩም ተተቁን ወተቅዋ ማለት አላህን ማፍራት ማለት ዑለማዎቹ በዚህ ላይ ብዙ ተፍሲር አላቸው። አላህን ማፍራት ማለት ወንጀሎቹን እንዳለ መተውና ወደ ጥሩ ነገር ማምጣት አለምሩ ቢልማዕሩፍ ወነህን ልሙንከር ተቋ ይባላል። ከመጥፎ ነገር መከላከል፣ ወደ ጥሩ ነገር ደግሞ መታዘዝ፣ ማዘዝ ደግሞ ተቋ ይባላል። ተቋ ደግሞ አንዳንድ ዑለማዎቹም ታሪክ ሲያደርጉ የአላህን ኑር መስረጃውን እያየው ማፍራት ከጀሀነም ደግሞ ማሸሽ ተቋ ይባላሉ አላኩልን ተቋማት ዑለማዎቹ ብዙ ሌላ ታሪፍም አስቀምጧል ወህየ አላ ጅደከ ሀይቱ ነሃካ አላህ የከለከለውን ቦታ ደግሞ መገኛት የለብህም አላህ ደግሞ ያካዘዘው ቦታ ደግሞ ማጥፋት የለብህም ማለት ነው አይዋ ወማዕናሃ አነ ተቅዋ ወለሃ አስባብ ቂል ቅያማ ቀን ደግሞ ትክክለኛን አላህ የፈራውን አላህ የፈራውን ሰው ደግሞ አላ ሩኡስ ልከላቅ ሰውን ፊት ለፊት አላህ አስቀድመው ዋضህ ነው አይዋ አላ ሩኡስ ልከላይቅ በቅያማ ቀን ደግሞ ከሰዎች ፊት ለፊት ደግሞ ጀዋይዝ ወይም ሽልማት ይሰጠዋል ለምን ለአነ ተበዑታ ልልሙንከር ከተለያዩ መጥፎች ነገር ደግሞ በአድና ስለ ራክ ብሎ አላህ ይሸልማል ማለት ነው። ኢዘን ዑለማዎቹ ይላሉ በዚህ ላይ ደግሞ ጾም ማለት ለካ ከአላህ ፍራቻ ጋር ካልሆነው ምንም ዋጋ የለም። ናም ላቡድ አን የሱም ቢተቅዋላህ አዘወጀል አላህን እየፈራው ጀነት አገኛለሁ ብሎ ማጾም አለበት እንጂ ወለይሰ ልኢምሳኩ አን አልአክል ወሹርብ ከማብላትና ከማጠጣት ብቻ አይደለም። ላቡድ አን የጅተኒበ አልሙንከራት የተከለከሉትን ሙንከር የሆኑትን ነገር ሁሉ መተው አለበት ወላ ቡድ አን የሱመ ከሰለፍ ሳሌህ እንደ ሰለፎቹ ማጾም አለበት ማን ሁሙ ሰለፍ ያ ኢኽዋን بعض الناس لا يعرف معنى السلف ሰለፍ ሲባል ደግሞ ዝም ብሎ ማንኛውም ደግሞ ያለፉ ሰዎች ብቻም ሳይሆን ሰለፎች ማለት ሁም ሰሓበቱ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃል ኢማም አልቡኻሪ ረሂመሁላህ አሰለፍ ይላል ራሱን ነው ሁም ሰለፍ ናቸው እነሱ አህሉል ሐዲስ ይላል ሰለፍ ማለት ሐዲስን የነቢዩን ስላ ሰለም ሐዲስን የሚከተሉ ወይም የሚያበጁ ወይም የሚያስተነትኑ ሰለፍ ደግሞ ማለት አህሉ ሱና ወልጀማዓ የነቢዩ ስላ ስለም ሱናን የያዙ ደግሞ በዛ ላይ የተሰባሰቡ ሱነ ሰለፍ ማለት ሰለፍ ማለት አታቢዑን በሌላ ሐዲስ ፊማ ሰሐሁ ኢማም አሕመድ ወአቡ ኑዐይምን ፊል ሕልያ وصحاه الشيخ الألباني طيب سلف مالت فيما كان عليه صحابة رسول الله صلى الله عليه وسلم ነቢዩና ሰሃቦቻቸው ያሉበት ሰለፍ እነዚህ ናቸው እንጂ ወለይሳ ከሊማ ጀዲዳ ወይም አዳዲስ ወይም ቃላት አይደለችም ያ ኢኽዋን السلف الذين حملوا إلينا هذا الكتاب يعني يمساسلو يمسلون قرآن ودنيا يزو يمتون سلف مالت أسرهم الذين بلغوا إلينا هذا القرآن إن انتككل إنيا قرآن ودنيا هذا الرسول نجي بدا ودنيا يهذا الرسول دمو سلفو بالهم عياذا بالله والبدعة ليست موجودة في أيام السلف بدعة بلا من تتراو أدادس فترة واضحنو أدادس فترة ليست موجودة في أيام رسول الله صلى الله عليه وسلم يقول الإمام البربهاري رحمه الله بدعة بلوم التراو ቢዳ ተብሎም ጠራ ማአተት ባዕደ ቁሩን ሰላሰት ሙፈደላ ከሶስት ክፍለ ሰንቸር ወይም ክፍለ ዘመን በኋላ የመጠች ነው እንጂ በዛን ሰዓት በዘመናቸውም ደግሞ ቢዳ የምትባል አልነበረችም ይላሉ። ብትኖርም ደግሞ በዑለማዎቹ በአህለ ሱና ወልጀማም ተከባለች በዛን ዘመን ዋضح ነው في ايام الصحابه وايام التابعين وايام اتباع التابعين ما تكونوا اما في ايامنا እኛ ደግሞ ተከበን ያለነው በምንድን ነው بالبدعه والمنكرات እንደው እስከመናገር እስከሚያቅተን ድረስ ምን ይላሉ አህሉ ሙብተዳዎች እስከምንል ድረስ ኢያዘን ቢላህ ኢያዘን ቢላህ هذا الشهر هو الشهر الفضيل የተከበረው ወር ነው። ሸህሩ ረመዳን ኡንዝለ ፊህ አልቁርአን አላሁ ደግሞ በዚህ ወር ቁርአኑን አውርደዋል። ለይሰ ደግሞ ሰላሳውን ጁዝ ሳይሆን ፊ ቤይት ልዕዛ ዑዛ ሳይሆን ፊ ቤይት ልዑዛ ፊ ሰማዕ ሳቢዓ አይዋ እዛ ነው ያረደው ያወረደው ሐጃ ግን ጉዳይ ወደ ነቢዩ ስ ሰለም አንዳንድ ነገሮች ደግሞ ሲመጡ ወላ የእቱነከ ቢመሰን ኢላ ጂናከ ቢልሐቅ ወአሕሰነ ተፍሲራ ሲያስፈልጋቸው አንዳንድ ጊዜ እንደየሃጃ ነው ያወርደው ማለት ነው አላህ እንደየሃጃው እንደሚያስፈልገው ማለት እኮ ነው ፊ ቤቲ አልዒዛ ወለይሰ ዑዛ አይደለም ዑዛ ማለት የታቦት ስም ነው ዑዛ ማለት የታቦት ስም ነው እንተቢሁ ጠይብ ፊህ ልቁርአን ሁዳ ወደ ቀና መንገድ ደግሞ የሚያመራ የሚያመላክት ዋብህ ነው ወፊህ ቢሻራ ደግሞ ጥሩ ነገር መልካም ደግሞ ለሰራው ደግሞ ጃነት ደግሞ እንዳለ የምነግረው አህዋሉ ሳቢቂን ያለፈውና የሚመጡትን ደግሞ አክባር ያለበት ማለት ነው ቁርአን ለይሰ ሁወ ከላም አልበሸር የኔና ያንተ ወይም ያለፉት ሰዎች እነሱ አይደለም ከላሙላህ አዘወጀላ የአላህ ንግግር ነው በጅብሪል ነው ደግሞ በነቢዩ ስላ ስለም ላይ ወረደው እንጂ ወለይሰ ከላም ፍርቀቲ አልሙታዳ የአንዳንድ ፍርቃዎች አይደለም እንተቤ ትክክለኛ ከላም ነው ሁዋ ኑዚል አላ ስላ ሰለም አልመቱ የምነበበው ካነበብከው ደግሞ ሰዋብ የምታገኘው ከቀራው ማለት ነው ዋዝኑ አልሙዕጂዙ ታምር ያለው አንዷ ሱራ ኦ አንድ አያው ማአቱ ቁርአን አልቁረሺይን አረብኛ ቋንቋ በደንብ እናውቃለን ብሎ የምትናገሩ ሰዎች ወይ ይላል አይዋ ጮሌን እንብላችሁ አረብኛውን ደግሞ እናውቃለን የምትላችሁ ከሆነ ፈእቱ ቢሱረትን እስቲ አንድ ሱራ አምጡ አክሰሩ ሱራሲ ቁል ይላል ሌላ ቦታ ስራ ላይ ቁል ለይን እጅተማዓት ልኢንስ ወልጅን ላ አያቱ ቢምስል ሀذا القرآን ላ የእቱነ ቢምስሊ ወለው ካነ ባዕضሁም ሊባዕድን ظሂራ አበደን በላቸው ያ ሙሐመድ እንስና ጅን ቢሰባሰቡ አንድ ላይ ቢሆኑ እንደዚህ አይነት ቁርአን እናመጣለን ብሎ ቢናገሩ ለን ላ አበደን ማዕናሁ ለን ፈጽሞ አያመጡም ይላል አንዳቸው አንዳቸውም ቢረዳው وكلام الله ለው ካነ ከላም አልበሸር የሰው ንግግር ቢሆን ኖሮ የቁሉነ ይህችኛ ቦታ ብትለወጥ ብትቀየር አይዋ ለካነ አውላ ይመረጣል ይሄ ነገር ደግሞ ወደ ኋላ ቢሆን ይሻላል ወደፊት በሆን ይሻላል ይባላል አማ ቢከላም ላህ ላ ዩቃል በአላህ ንግግር ግን አይባልም እንተቢሁ ይህን የመሰለው ቁርአን በዚህ ወር በተከበረ ወር ነው አላህ ያወረደው ሻህር አልበረካ እና አንዘልነ ምንድን ነው ሌላው እነሁ ምን ፊህ አያቱን በይናቱን ብዙ ውስጥ እኮ ነው እዚሁ ያለው ግልጽ የሆኑ አያዎች አሉ ግልጽ የሆኑ አያዎች አሉ ሹብሃትም ቢሆኑ ደግሞ ሹብሃት ብሎ የምናገሩት አሊፍ ላሚን ፋሃ ሳድ የሚባሉ ሹብሃት እነዚህ እኮ ነው ትርጉሙን የማያውቁ አላህ በስተቀር የለም ሹብሃት እንተቢው ሹብሃት ቁርአን ተብሎ የሚጠራው ለሰው የማይገባው ሹባት ተብሎ የሚጠራው والله أعلم بمراده ተብሎ የሚታለፈው ሚስለ ጣሃ አሊፍ ላሚም ካፍ ሀያ እነዚህ ናቸው انتبهوا አንዳንድ ሰው ደግሞ ሰምተናል ብለው የእነሱን ትርጉም ደግሞ ለማተርጎም ይገደዳል ለም ያእቲ ቢሐዲሲ ወላ ብልኪታብ ወሱና ወላ አታር ሰላፍ አልመጣም ኢላ ማ ተቁሉ ባዕድ ልፈረቅ ባላ አንዳንድ ፍርቃዎቹ የተጣመሙ የሚናገሩት በስተቀር ما رأينا بحديث صحيح ولا ضعيف دمو المطعم نقول النزي هروفوش دمو ألف لا ميم كاف هايا وأظهنو صاد نون تبلو متراو والله أعلم بمراد ذلك تبلو التالة فالماتم الله أنه دمو ترقم نمياكو لم طيب إذا سئلتك هتيكو النزي دمو لمن دنو الله لمن فايدانو يا ورد بلك هتيكو قال ربوش دمو እንደኛ አረብኛን የሚናገር ሰው የለም ስላሉ إذا كنتم تستطيعون اللغة العربية الفصحى ትክክለኛ አረብኛ የምትሉ ከሆነ ፈአቱ እስቲ እኛው እነዚህ ትርጉሙ ምንድን ናት? አሊፍ ላም ሚም ሳድ ካፍ ኑን ንገሩኝ ታላ ይላል። ለን ያቱን ላመጡ አልቻሉም ማትኩን እኮ እንዲህ የመሰለ ቁርአን ፊ ሀዘ ሸህር አልፈዲል በዚህ ወር ነው የወረደው ፊህ አልበረካ የበረካ ወር ነው፣ የእዝነት ወር ነው፣ የመግፈራ ወር ነው፣ የምህረት ወር ነው። ወርቀይ ወሻህሩን ዕትቁ ምን ናር አላህ ደግሞ የፈለገውን ባሪያ ደግሞ እንደ ኢባዳው እንደ ራሱ ኢባዳው ደግሞ ከእሳት የሚያድን ነው ደግሞ ጥርት የሚያደርግ ነው ስብሃንአላህ ነፃ የሚያደርግ ነው አማ ማ ዩቃሉ አወሉሁ ራህማ ወውሰጡ መግፈራ ወአኽሩ ዕትቁ ምን ናር ብሎ ሀዲስ አንዳንድ ዋቶቹ ተነስቶ የሚናገሩት አነማ ረአይቱ ለሁ አስለን አላየውም ዋድህ ነው ግን የእዝነት ወር ነው የምህረት ወር ነው አላህ ከእሳት የሚያድናቸው ሰዎች ደግሞ አሉ ናምባይ ሀዲስ መጥቷል ግን በሶስት ዑለማዎቹ አንዳንድ ዱዓቶች ደግሞ አካፍለው ይሄ ሰላሳ ወር ደግሞ በሶስት ይካፈላሉ የሚናገሩት ማረአይቱ ካያችሁ ግን ኪታብ ይሰጣችኋል ይዛችሁ ነው እስቲ أبدا قن يلم لا دليل ولا دليل يلم واضح يا أخي طيب أيوة نعم آه، إذا لا بد شهر الرحمة كتب له لا بد دمو بتذكر بتذكر الله يستنيال رحمة يستنيال كيسات دمو أنيال إيالك ما توم اللبه انجي ወለይሰ ልልአዳ ደግሞ ጓደኛ ያንተ ጓደኛ ደግሞ ስለ ጾመ ከበላ ምን ይሉኛል ወንድሞቼ ቤተሰቦቼ ለማለት እንዳልጾም ያኪ والرسول صلى الله عليه وسلم فيما رواه البخاري ومسلم يقول من قام رمضان إيمانا واحتسابا غفر له ما تقدم من أيوة من ذنبي ትክክለኛው ረመዳን ደግሞ የቆመ ወለም የቁል ሰላ አንድ ረመዳን ሰግረ ያለም የቆመ ማት እኮ ነው ስብሃንአላህ ተራዊህ ሳኡን ቢዕደድሃ ሳኡን ካነ ወራጅሁ ኢሕዳ ዓሸር አይዋ ተራዊን ደግሞ ከኢማም ጋር ቆሞ የጨረሰው ዋضህ ነው واحتسب على አላህ ይሰጠኛል ይሄንን ደግሞ የዚህችኛው ሌላ የዚህችኛው ማታ የቁምኩለትን ደግሞ ይሰጠኛል ብሎ ያሰበው غفر له الله دمو مغفرة يدر لتال والله حقيقة نعم صدقنا تكلم أنه الصادق المصدوق أو نتناقاري نتناقره سبحان الله واضح يا أخي وليس لا ينطق عن الهوى لا ينطق عن الهوى ከራሱ ፍላጎት صلى الله عليه وسلم ስለም ከራሳቸው ፍላጎት አይናገሩም خاصة فيما يوحى إليه طيب هذا هو أما طريق السلف رضوان الله عليهم ኢዛ ካነ አልቁርአኑ በይነ አይዲና በዚህ ላይ ቁርአን ደግሞ በፊት ለፊታችን በእጃችን እያለው ሌላ ነገር ደግሞ የሚያስፈልገን ነገር የለም አይዋ ላቡዳ አን ነተቢዐ ሀዛ አልቁርአን ይህንን ደግሞ ቁርአን ደግሞ የሰለፎችን መንገድ የምንከተል ከሆነ እንከተላለን የምል ከሆነ ላቡዳ ይህንን በዚህ ቁርአን ማስራት አለብን ቢሐላሊሂ ወሐራሚሂ ወዋዕዲሂ ወወዒድሂ وأمره ونهيه ومكيه ومدنيه وناسخه ومنسوخه إلى آخر በሱ ትእዛዝ ማስራት አለብን እሱ ከምከለክለው ነገር ደግሞ መከልከል አለብን ዋዕድ ደግሞ ጀነት ጥሩ ነገር ደግሞ ለሰሩ ጀነት አለውላቸው ካለው ደግሞ ተስዲቅ ማድረግ አለብን መረጋጋት አለብን መጥፎ ደግሞ ለሰሩ ወዒድ ደግሞ ዛቻ አለ ከተባለው ተስዲቅ ማድረግ አለብን ዋ ነው የተሻረም አለው واضح القرآن وسط مهكم كما لو دمو معنا ترقم يمتاوق على الله إما يتاوق من على لو بنزول لما مانا على الإيمان بكل شيء كما تأمن بصفات الله عز وجل بالله لا الله دمو صفات دا لو بنزي ما مانا على لبه أكي لأنه كلام ليس من كلام البشر إياذا بالله كما تقول بعض الفرق كما تقوله بعض الفرق هداهم الله لأن الله كأنه من قال مثل لك الله تكونين هداهم الله እንላለን የማይፈልጉ ከሆነ ገደል ያስገባቸው አለይሰ ከዛሊከ ያ አኺ አትፈልጉም ما تريدون ما تريدون يا أخي طيب يا أخي طيب قلنا شهر رمضان شهر البركة والرحمة والمغفرة وعتق من النار بنا يصدق أمرنا ያለውን እኔ ተማሪ ብለ በእኔ ላይም ደግሞ ሰደቃ ማድረግ አለባቸው እንጂ እኔ ደግሞ ቤተሰቦች ጋር የለም ብሬ መዘናጋት የለብህም። ምስኪኖችን ባቅም በተቻልኩ ደግሞ ሰደቃ ማድረግ አለብህ ያለል መሳኪን ዋድህ ነው። ወሻረ ቅራት አልቁርአን ሌላው ጊዜ ደግሞ ሌሎች ክታቦችን ደግሞ የምትቀሩ ደግሞ የምተነቡም ከሆነ ሀደ ሻህሩ ሻህሩ ቅራት አልቁርአን ቁርአንን ብቻ ደግሞ እንደ ሰለፎቹን ወካነ ሱፊያን ሰውሪ ረሂመሁላህ እንመጣበታለን ኢንሻአላህ ፈካነ ኢዛ ደኸለ ረመዳን የሼክ አልቡኻሪ ሼክ ነው ስፊያን አሰውሪ ብን ሰዒድ ብን መስሩቅ አልኩፊ ረሂሙላሁ አይዋ ምን ይላል ረመዳን ሲገባው ደግሞ ደረሶቹን ደግሞ ሂዱ ወደ የሰፈራችሁ ሂዱ ይላቸዋል ዋዘኑ እሱ ግን ወደ ቁርአን ይመለሳል ማለት ነው ሐታ ለው ናደትሁ ባለቤታቸው ደግሞ ብጠራቸውም ደግሞ ይሻለውም በረመዳን ውስጥ ስብሃንላህ አይዋ እማ ኢዛ ካነ ሙምኪን አንዳንድ ጊዜ ዋጅብ ሆኖ ዋጅብ ግዴታ የሚሆኑ ነገሮች አሉ ናም እነሱ ደግሞ አንዳንድ ጊዜ ዒልም ወይም አህካም ማማርም ጥሩ ነው ግን የሚበልጠው አፍዘሉ ከቁርአን ጋር ኢምዳ ነው ወቅቱን ደግሞ አብዛኛ ከቁርአን ጋር ማሳለፍ አለብን يقول عكرمة بن أبي جهل من الآن من تري يا من تريدون اللهم استاوس ወይም ልታናግሩ የምትፈልጉ ወይ ሱብሃንአላህ እንظر يا اخي እናንተ ሰዎች ሆይ አላህን ልታናግሩ የምትፈልጉ ሰዎች ሆይ ቃለ ፈቅረው ልቁርአነ ቁርአንን ቅሩ አንብቡ አላህን ደግሞ እዛ ውስጥ ነው የምታገኙ ይላል ቃል ኢዛ አሳበትከ ልሓጃ የአሁኑ ሰው ደግሞ በየቂን ግን አይለምንም ስጁድ እያደረገው ይሰጠኛል ወይ እንዴት ነው እያለው የሹክ ስብሓንላህ ያ አኪ في رواية إمام أحمد فيما صححه قال اسألوا الله وأنتم موقنون بالإجابة الله لمنوا ይሰጠኛል በቁርጥ ሱብሃንአላህ ይሰጠኛል እያላችሁ ደግሞ ዱዓ አድርጉ ላ ተስተዓውን አላላህ ሸይአን በአላህ ላይ አታካብድ ወይም ደግሞ ከአላህ በላይ አለ እንዳትል ወላሂ ፊ ደይኒከ ያንተን ብድር የሚያውጣት እኮ ነው ዘዋጅ የምትፈልገው ሆነ ጋብቻ የምትፈልግ ከሆነ ወላሂ እሱ ነውና አይዋ ادعوني استجب لكم هو قريب إني قريب أجيب دعوة الداعي إذا دعان ها ما يفتح الله للناس من رحمة فما فلا ممسك لها الله فلقل له دون خير والله أم ملايين بلايين بتسلسل من ما تكلم والله لكن ليس قضية يقينية زنبلو عندنا جماعة تبليغ زنبلو يقين يقين يقين يملو علم ايه يقين زنبلو علم يا أخي يقين مالت الزام النفس على أن الله يعطيك يقين مالت دمو نفسي يوم مسجد نو بقد الله يسطنيال بلا ما منه سبحان الله من الذي أنزل علي البلاء عياذا بالله لا سمع الله الله أدرقنا ዛሬ ክሌ መኪና ተጋጨው አይዋ እዛ ጋ ሞተው በላ ደረሰበት ምናምን هذا كله من الله عز وجل ايقن الله ان ይሄ ሁሉ ደግሞ ከአላህ እንደመጣ ማመን አለበት ሱብሃንአላህ فإذا صدقت فإذا صدقت الله አላህን ደግሞ ያረጋገጥክ እንደሆነ والله ታገኛለህ وإذا شككت فيها انتبه يا أخي عياذا بالله نسأل الله ألا يجعلنا من المشككين ولا من التشكيك عياذا بالله كم ترطرون الله أدرجن آمن تلوم دي بدعنون دامن ሁል ጊዜ አሚኑ ቢዳ ነው ናም ሁል ጊዜ አሚን አሚን ቢዳ እኮ ነው እንጂ አማ بالمناسبة አሚንማ استجب ربي استجب ዱዓይ ማለት እኮ ነው ጌታዬ ዱዓዬን እሺ በልልኝ ማለት እኮ ነው እ ግቢ ውስጥ ይከለከላል አሚን እ طيب እሺ ኢዘን ሸህር الاستغفار ነው አይዋ የኢስትግፋር ወይ ዚክር ማለት እኮ ነው የውዳሴ ወር ማለት ሱብሃንአላህ ተዝኪር ታደርጋለህ ሱብሃንአላህ استغفار ማለት እኮ ነው فقلت استغفروا ربكم أيوة إنه كان غفارا والله استغفارين ميا سو مدفو نظر دمو سنينكم يزيل الشيطان شيطان ياسو قدال ويرد الرحمن الله اندون كرمو ياسو قدال الله أنتني ودال ما ይወዳል سبحان الله ويزيل الحم ወዩዚሉ حسب من ሀሳብ دمو ደግሞ لهال واضح نو ወይጅልቡ ልፈርሐ ወስሩራ እስትክፋር ማለት ደስታውን ደግሞ ያመጣል ስብሓንላህ ሁል ጊዜ ስትወጣ ስትሄድ ስተኛ ስትበላ ስትጠጣ ፈኢዛ ዛከርተ ከዚህ ጋር ደግሞ እስትክፋር ጋር ካለው ስብሓንላህ መጥፎ ነገር መባል አንተን አይነካውም አማ በአሁን ሰዓት ደግሞ አብዛኛው ደግሞ ደረጃውን ይዤ ደግሞ ከዚህ እስከሚሄድ ይላል ናም በደንብ ማማሩ የከለከለ ነገር የለም ደረጃውን ደግሞ በስቴት ማውጣቱ የከለከለ ነገር የለም ላኪን ደግሞ ለው ላዘምት አላህ አዘወጀል ስትመጣ ስትሄድ ኢላ ስትራ ሁል ጊዜ ደግሞ አላህን የምትወድስ ከሆነ እስትክፋር የምታደርግ ከሆነ ወላሂ ወላሁ መዓካ ወላሁ መዓካ ወለን የትረኩም የትረኩም አዕማለኩም ስራችሁን ደግሞ አያበላሽባችሁም አላህ ኢንሻአላህ ላ የንቁስ ምንኩም ሸያን ወላኪን نسأل الله أن يزيل أن الهموم أبزانيا سو مسلمون دمو قلبو لله دوال سبيل النجاة يا إخوان كزيجار سبيل نجاتك من قد أنت يا الله رمو إما وتأبه منقد من دنو اتباع الكتاب والسنة قرآن الناس والنوم مكتلنا على فهم سلف الصالح تو من قال سبحان الله أما أما إدخالك في الفتنة ከፍትና ጋር ደግሞ አንተን የሚያራምድ ፍትና ውስጥ አንተን የሚከት ምንድነው ነው ተርኩል ኪታብ ቁርአንን ትተህ አህካሙን ደግሞ አላህ ያስቀመጠው እነዚህ ሁሉን ትተህ አይዋ ኢትባኡከ ሊሸህዋት ሻዋን መከተል ሁወ ኢድኻሉከ ፊል ፊተን ያዘን ቢላህ መክረጁ የለም ግን ኢላ ኢዛ ኡተ ወደዛ ካልተመለስኩ በስተቀር አነ ኩለክ እምተትል የቁል አብዱላህ ብን ረዋሃ ረዲየላሁ አንሁ ሻይ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን ይላል ወላሂ እሳቸው አንድ አያን ብነግሩን ትተን አንድም ይላል ሐታ ናዕመለ ቢሃ በዛች አያ እስከምንሰራ ድረስ አማ አና ወአንተ እኔና አንተ ደግሞ በፍላጎታችን ወይም ከስሜታችን ጋር ካልሄደው እንቀበላለን ዒያዘን ቢላህ ነስአሉ ላህ ሰላማ ሚንሃ ነስአሉ ላህ ሰላማ ሚንሃ ወለይስ አንዳንዶቹ ግን ይሄንን ወር እየጾሙ ደግሞ የጊበና የሐሜትና ሰውን በመካከል የሄዱ ደግሞ እክሌ እንደዚህ ብሏል ብሎ የሚያሳልፉበት ወር ነው። ያ ዘንብላ በአንዳንድ ሰዎች ዘንድ እንተብ ያኪ ምን ልጊባ ጾሞቹን ከሚያበላሽ እንሻለን ወቅት ካለ እንመጠበታለን። እንተብ ያን ልጊባ ሰውን ከምታማ ራስህን ተቆጠብ። ሱብሃንአላህ كما أتى في حديث آخر يا باغي الخير أقبل ويا باغي الشر أقصر خيرين متفلق وي فيتن ودزي شرين متفلق وي تقدى بلال سبحان الله على شان الملائكة يدخل هذا الشهر الفضيل إني مسلور سبحان الله أنا نوتو بنكرف ما سلفت وين دراما يايو وين فيديو يايو اما بفتح الشبكة الشبكة العنكبوتية الانترنت ይሄ ደግሞ በኢንተርኔት ላይ ነው የሚያሳለፉ ያለን ብላህ ለዓለ ሙምኪን ተቁል የውም አልቅያማ ማዕዘራው ደግሞ ያንተ ችግር በዛን ሰዓት ምንድን ነው በኢንተርኔት ነው ያሳለፍኩት በፌስቡክ ነው ያሳለፍኩት ልትል ነው በዛን ሰዓት ያዘን ብላህ ቱብ ኢለላህ ቱብ ኢለላህ ወላሂ ወቱቡ ኢለላህ ጀሚዓን አዩሃ ልሙእሚኑን ለዓለኩም ትፍሊሁን እናንተ ሹፍ ቱቡ ቶባ አድርጉ ከማንኛውም ዘንብ لا تقل لا تقنطوا من رحمة الله قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا እናንተ ወንጀል ሰራችሁ ወይ ተስፋ እንዳቆርጡ ቱቡ ኢለላህ ጀሚዓን ወደ አላህ ተውበት አድርጉ ተውበት አድርጉ ለዓለኩም ትፍሊሁን ይከጀላል ለእናንተ ይከጀላል ደግሞ ልድኑ ዘንድ ማለት እኮ ነው አላህ ያድናቸዋል ማለት እኮ ነው ላ ተስተግፊር ذኑባ ትንሽ ናት ብለ ደግሞ ወንጀሉን እንዳታልፈው ያዘን ብላ ቱም ወኢነ ናራ እሳት ከየት ነው ደግሞ ከፍንጣሪ አለም ከትንሹ አለም ትልቁ የሚሆነው ያዘን ብላ ዘንቡም እንደዛ ከሆነ ፈለቱብንሃ ሰውን ከምናመ ያዘን ብላ ላቡዳ ምን ተውባ በተለይም ረመዳን አሁን ኢንሻአላህ አላህ ያደርሰን አላህ ያደርሰን አሚን የለም እዚህ ዱዓ አለ ያ እኽዋን ثبت في حديث صحيح በትክክለኛ ሐዲስ ሰብቷል ለአንዳንድ ሙናሰባ ይቻላል እንጂ አሚኑን የከለከለ የለም ከይፋ አይነ ተፍሲለን ወኢጅማል የሚባለው እሱ ሌላ ጊዜ ነው ኢንሻአላህ طيب ምን ላይ ነበር طيب على الغيبة والنميمة ኢዘን ደግሞ አንዳንድ ፍስቅ ነገሮች አሉ ረመዳን ውስጥ ደግሞ ሰዋብ የሌሉ ከስሜት ጋር የተያያዘው እነዚህ ነገር ማናግ ንግግር የምታበዛም ከሆነ ፈትልከ ሂየ ሚን ሙብጥላት ሶሚከ ያንተን ጾም ደግሞ ከሚጎሉ ሳይሆን ከሚያጠፉ ናቸው አላ አርጀህ አቅዋል ዑለማ አይዋ ከነዚህ ከፍስቆችም ደግሞ ከመጥፎ ቃላት አይዋ ካስጠያቂ ነገር ደግሞ ማራቅ አለብህ ወላሂ አነ አርጁ ለከ ለአንተ ከጅላለው ከቁርአን ጋር ደግሞ ጊዜህን እንድታሳልፍ ሱብሃንአላህ ያ አኬ ተነስተ ረመዳን ሱብሃንአላህ በተለይም ተነስተ ረመዳን ውስጥ ያ ረብ ብዙ ሀጃ አለብኝና በአማርኛ ለምኖ በተለይም በምታውቀው ቋንቋ ቲመታ ቲስራት ተራዊህ በእኛ የተከለከ በአረብኛ ብቻ የተከለከለው ፊል ፈርድ ወራፊዛ ነው እንጂ በሌላ ውስጥ ደግሞ ይቻላል። ዋዘ ነው። ፈርዱን ደግሞ ዱዓ የምታደርገው በአረብኛ ቋንቋ ነው። ራቲባም ደግሞ እነዛ ሱናዎቹ ከዋጅብ ከግዴታ ዋጅብ ግዴታ ጋር የሚሄዱ ሱናዎቹም አይዋ በአረብኛ በስተቀር በሌላ ቋንቋ አይቻሉም። አማ ፊ ሰላት ዱሃ ወሰላት ተራዊ ወተሀጁድ ጎንበስ ብሌ ደግሞ ተቸግራለሁ ሊያገባ ነኝ የሰው ብድር አለብኝ ወደ ሀገሬ ልመለስ ነኝ አይዋ እዚህ ትምህርት ቤት ውስጥ ደረጃ ከሚያመጡ አድርገኝ ካልኩ ማን ከለከለው አይዋ እንተቢሁ ያ ኢኽዋን لأن الله هو غفور لكن لا تعمل غفور بلا دمو ما وانجلوش الناس هو شديد العقاب نونا ኩሉ በኒ አደም ኸጣ ወኸይሩ ልቀጣኢን አተዋቡን አብዛኛው የበኒ አደም ሁሉም ደግሞ ወንጀለኞች ናቸው ስተኞች ናቸው ግን ደግሞ በላጮቻቸው እነማን ናቸው ቶባ ከወንጀላቸው የሚያደርጉ ሰዎች ናቸው ናም ናም طيب أخرجه الترمذي والحديث أورده ابن ماجه فلا بد خطأዎቹን ስተቱን ደግሞ እያየን ደግሞ ትንሽ ትንሽ ናት ብለን እንዳናልፈው ማለፍ የለብንም ላቡድ አን ነኩና ከሰለፍ كالإمام البخاري رحمه الله إمام البخاري كلكم تعرفون إذا دخل رمضان رمضان كباو كما مسجد أيوتهم فكانوا يختمون القرآن أكثر من عشرين مرة وقيل ستين مرة كهيا بلاي كسلاسا بلاي كسلسا بلاي ይባላል እንዴት እንደምንቀሩ እነሱ ነው የሚያውቁ እኛ ግን ቁርአኑን ደግሞ በቁርአን ማሳለፍ አለብን በጊባ ሳይሆን በነሚማ ሳይሆን ሰውን በማማት ወይም ደግሞ እክሌ እንደዚህ አለው በማወል ባሉባሌ በማይሆን ማትኮ ነው ያዘን ብላ ላቡድ አን ነኩና ዐይሹና ዐይሸን ፊ ሪሃብ ልቁርአን ረመዳንን ደግሞ የምናሳልፈው ከቁርአን ጋር መሆን አለበት ስብሃንአላህ ትርጉሙ የማናውቀው ከሆነ ቀርተን የማናውቀው ከሆነ ከሰው ማራቅ አለብን ኢማ ቢልከሊማ ጠይባ ሰው ደግሞ እክሌ እንዴት ነው ምንም ካለው ጥሩ ነገር ነው ምንለው ካልቻለው ግን ደግሞ ማራቅ አለብን። ሰውየው ሀሜት ውስጥ እንከተው ከሆነ ማራቅ አለብን ማለት ከሆነ ወይም ደግሞ ነስያ ታደርጋለህ። ይሄ ነገር ደግሞ አይቻልም ረመዳን ውስጥም ሳይሆን ከረመዳን ውጭም ደግሞ አይሆንም ብለህ ነሲሃ ነው የምታደርግለት ማለት ከሆነ ነው። ነው ኢዘን ሻህር ረመዳን ሻህሩል ሙዋሳት ብንላል ምስኪኖቹን ደግሞ የምታስታውሱበት ጊዜ ነው። የሰደቃ ወር ነው። የእስትግፋር ነው የቶባ ብለናል ላኪን አንዳንድ ሰዎቹ ቢድአን እየሰሩ ነው የሚያሳልፉት ቢድአ ሙምኪን ከልቃት ጫትን እየቃሙ አንዳንድ ዝክር ደግሞ በሀዲስ ያልመጣውን ነገር ደግሞ እየወደሱ ስብሃንላህ ተፍኪር እያደረጉ ነው የሚያሳልፉት هذا ليس منصوصا عليه والحقيقة ከነዚህ ነገር ደግሞ ማራቅ አለበት ማለት እኮ ነው ነቢዩ ስ ሰለም ተጠይቆ ነበሩ فيما رواه إمام أحمد رحمه الله ከጾመኞቹ ከጾመኞቹ አጅር ያለው አብዛኛ አጅር ያለው እነማን ናቸው ብሎ ሲጠየቁ ቃል አክሰሩሁም ዚክረ ሊላ አክሰሩሁም ዚክረ ሊላ አብዛኛ አላህን የሚያወድሱ ሰዎች ናቸው ሁል ጊዜ በተለይም ጾም ውስጥ ሱብሃንአላህ ሲሄድ ሱብሃንአላህ ስሰግድ ሐታ ኻሪጅ ሰላትም ቢሆን ደግሞ አላህን የሚያስታውሱ ሰዎች ናቸው ላቡድ ነቅተንም ሀዲል ፉርሳ በተለይም እዚችኛውን ሰላሳ ወር አይዋ ቀናት ቢልዒባዳ በተሐጁድ አይዋ በተራዊህ ዛሬ ደክሞኛል ማለት ደግሞ ጥሩ አለም ለአላህ ሙምኪን የዚዱ ለካ ፊ ደረጃ አላህ ደረጃን ሊጨምርልህ ይችላል ማለት እኮ ነው በስራህም ሳይሆን ስራ አለው እንጂ በራሱ ረህመት ማለት እኮ ነው አማ አንከፍፈ መክቱፈል አይዲ እጅህን አጣጥፌ ቁጭ ካልከው ፈላ ተሉም ነፍሰከ ራስን በስተቀር ደግሞ አይዋ የማጎዳ አላህ አይደለም። እንተቢህ ያኪ አንዳንዶቹ እዛው በረመዳን ሌሎቹ ደግሞ ሙእምኖች አሉና ረመዳን ሲገባ ጾታ ደግሞ አንለያቸውም። ስብሃንአላህ እያለቀሱ ስብሃንአላህ አላህን እያወደሱ በዝክር የሚያሳልፉ አሉ ይሄን ረመዳን ሁሉ አንዳንዶቹ ደግሞ لا يعرفون الله الا في رمضان كما في لطائف المعارف ለጣይፍ ልመዓር የሚባል ክታብ አለ ሰለፎቹ ምን ይላሉ ቢኢሳ قوم ይላሉ መጥፎ ሆነ ይላሉ الذين لا يعرفون الله ጌታውን ደግሞ የማያውቁት መቼ በስተቀር ረመዳን ውስጥ በስተቀር ረመዳን ሲመጣው من جلبابهم وقميصهم إن دمو لفسو يمتعلو ولكن سبحان الله فإذا خرج رمضان رمضان جن كوتاو دمو لا يعرفون عياذا بالله الله كان زيادة الله كان زيادة يا إخوان رمضان بيتشا الله يمي كو أن الله موجود في رمضان بس سكر عياذا بالله رمضان وسط بيتشا الله اندال الله ما ملك سبحان الله ኢዛ ኩና የሰለፎችን መንገድ ደግሞ የሰሃቦቻቸውና የታቢዕና የአትባዎቹን ደግሞ ተከትለና ወይም ደግሞ ልንከተል ነው ካልነው ያ ነሱም ፊ ረመዳን ፈቀድ ኢባዳም ደግሞ ጥረት የምናደርገው በረመዳን ውስጥ ነው ቁርአን የምንቀራው ረመዳን ውስጥ ነው ያዘን لا ከረመዳን ውጭም ደግሞ እንደዛ እኮ ቃሉ ግን ይላሉ ሰለፎቹ ረሂመሁምላሁ ረህመተ ዋሲያን የቁሉ ሼኹል ኢስላም ተይሚያ በተለይ ምሳቸው ምን ይላሉ ረመዳን በትክክል የጾመ ሰው የሚያስታውቀው እንዴት ነው? ከረመዳን በኋላ ከመስጊድ አይጠፋም። አንድ ዋዘ ነው። የሱ ረመዳን ደግሞ ተቀባይ ተቀባይነት ምልክቱ ደግሞ ወይም ደግሞ አላህ ከሱ የተቀበለው ምልክቱ አላማ ምንድነው አንደኛ አንደኛ ይዋ ከረመዳን በኋላ ከመስጊድ የማይጠፋ ሰው፣ ሁለተኛ ደግሞ መጥፎ ነገር የማያበዛ ዋዘ ነው። ሰዎቹ ደግሞ ወደ መጥፎ ነገር ደግሞ ሲጠሩት ደግሞ የሚመክራቸው በጥሩ ነገር ኢዘን ላቡደ እንደዚህ ባህሪ ደግሞ ብስፋትህም ላቡደ ነተሲፈ ብስፋትህም የሰለፎቹን ሲፋ መከተል አለብን ማለት ነው ኢንሻአላህ اللهم اجعلنا ممن يتبع سلف الصالح የእነሱን ሱና የሚከተለን አላህ አድርገን ወላ ተጅአልና አላህ ካደርገን የሙዕተዚላ የጀህሚያ የኢባድያ የፊርቀተ አልአህባሽ የቃዲያንያ የወዒድያ واضح ነው የኸዋሪጅ የጀማዓ ተክፊርይን ወላ ተብሊግይን ወላ ኢኽዋኒን አላህ አድርገን ምን ነው አሚኑን ለምን እያላችሁ እ ሀውላ ለፍርቃ እነዚህ ደግሞ ፍርቃዎቹ ደግሞ ተረኩ ትክክለኛን ደግሞ ሰሂ መንቁል የሆነው ትተው ወደ ማዕቁል ነው የሄዱት። በአቅል ደግሞ በአቅል መሰረጃ ያደረጉት ማለት እነዚህ ፍርቃዎቹ በይነና ወበይነሁም በእኛና በእነሱ መካከል ያለው መስረጃችን ቁርአንና ሐዲስ ነው። ይህንን ትተኮ ነው ዳራቸውን የተመለሱት። ዒያዘን ቢላህ ዒያዘን ቢላህ ዒያዘን ቢላህ ኢዛ ኩንተ ምን ሀዚህ ልፍርቃ ከጠቀስነው ፍርቃዎች ከውንከው ኢስአልላህ ሰላማ ሰላም የለኝም አላህ ሰላም ስጠኝ በልና ሰላም ለምኑ። ሰላም የለም አንተ ከነዚህ ፍርቃዎች ከሆንኩ ያ ዘንብላ አለዚነ ዩአውሉነ ሲፋት የአላህን ባህሪ ደግሞ ታዊል የሚያደርጉ ያላ ትርጉም ደግሞ ቦታው ደግሞ የሚያስቀምጡ አነ ሰሚ ብሏል እኔ ሰሚ ነኝ እሰማለው መስሚያ አለኝ በስር ነው ብሏል አላህ ናም ያያል እነሱ ግን አይዋ አያይም ሰሚዑ ለይሰ ቢሰምዕን በሲሩ ለይሰ ቢበስር እንደዚህ ይላሉ ያ ዘንብላ ላ ተኩን ምን ሀዚ ልፍርቃ ከእነዚህ ፍርቃዎቹ እንዳቱን መስረጃ ከአንት ቤኒ ወበይነከ በኔና በአንቴ መካከል ኪታብና ሱና ነው ሱና ነው اذا تنازعتم في فاذا تنازعتم في شيء فردوا الى الله والرسول የተጨቃጨቃችሁ እንደሆነ የተማገታችሁ እንደሆነው في امور دينكم በዲናችሁ ደግሞ ጉዳይ ላይ ወደ ሸምጋይና ምንድን ወደ አማላጅነት ወይ ወይም ሼኮች ወይም ወደ ሽማግሎች ዒያዘን ቢላህ ላ ወደ ቁርአንና ወደ ሐዲስ መልሱ አለው በእኝና በእነሱ መካከል ያለው ቁርአን ነው ዒያዘን ቢላህ እንተብሁ እንተቢሁ ላቡደ ደግሞ ጠይብ አነደም ምን ጠሪቅ ተውባ አንዳንድ ሰው ደግሞ ቶባ ቶብቻለሁ ቶባ አድርጋለሁ ብለው إن الإنسان ليفجر أمامه ቶባ አላህ ያዝን ብላ ትናንት ማዕሲያ ሰርቷል። ዛሬ ግን የርጅ ይመለስበታል ወደዛው ቶባ አደረገው ማታው ዛሬ ተመለሰበት። ዋضህ ነው مثل هذا مثل هذا እንደዚህ አይነት ተውባ አይደለም ዑለማዎቹ ከኢማም እና ረሂመሁላህ ሽሩጦቹን አስቀምጧል ማለት እኮ ነው ትክክለኛ ረመዳን አላህ ከሱ እንዲቀበል ዋضህ ነው ከሰለፎች ጋር አላህ እሱን እንዳረሳ ዋضህ ነው ከሃማን እና ቃሩን ከፈርዖን ከነዚህ ጋር ደግሞ አላህ እንዳነሳ የሚፈልግ ከሆነ ዋضህ ነው ላቡዳ አነደም መጸጸት አለበት ማለት እኮ ነው። የሰራው ደግሞ ወንጀሉ ወንጀሉ መጥፎ ነው ብሎ መጸጸት አለበት ማለት እኮ ነው። ሁለተኛ ደግሞ ወደዛ አልመለስም ብለው ሁለተኛ ወደዛ አልመለስም ብለው ሶስተኛ ምንድነው አልቅላ ከዛ ነገር ደግሞ ማውጣት ወይም ደግሞ መነሳት ደግሞ ሀታ ለው ረአ እዛ አካባቢ የሰራው እንደሆነ በሌላ መንገድ ማሄድ አለበት ማለት ነው። هذا هو التوبة النصوح ዑለማዎቹ ነው ያሉ። ይሄ ትክክለኛ ቶባ ይሄ ነው ይላሉ። አማ እኔ አመል ሊውም አዝኑብ ዛሬ ማዓሲ ወንጀሎቹን እየሰራ እቅትራፍ እያደረገ ነገ ግን ወደዛ የሚመለስ ከሆነ ፈለይስ ምን ተውባ ወላሁ አዕለም ቢዛሊክ አላህም ካንተ በላይ አይዋ ሙሐል ነው ያውቃል በደንብ ማለት እኮ ነው طيب طيب يا إخوان إذا لابد من هذه هي بعد ጾሙን ከሚያጠፉት ነገሮችም ወደዛም ደግሞ ሰዓት ካለው ለዓለ ሙምክን ኢዛ ካነ الوقت موجودا ጊዜ ካለን ወደዛ እንመለሳለን أما من حديث أبا هريرة رضي الله عنه كان في زماننا الناس صوموا الناس صوموا على أبا هريرة የቁል አባ ሁረይራ እኛ ስንጾም በነቢዩ ስላ ዘመን ችግር መባል አናየውም ይላል ጾማችን ስናራምድ ወይም ስናካሄድ ችግር የሚባል አላየንም ይላል ለምንድን ነው ያ ችግር ይጠፋን በበሪ ኡማ ቃል ሲወጡም ደግሞ እነሱ ሲወጡም ደግሞ ሲመለሱም የሚኖሩት ደግሞ ማዓ ረሱሉላህ ሰለላሁ ዐለይሂ ወሰለም ነው በዘመናችን ደግሞ አንዳንድ ፊትና ወይም ችግር የተለያዩ ሙሽክላዎቹ ቢድዓ ሙንከራት ሐዲስ ወላ ሐረጃ አውራ ደግሞ ምንም ማዕሲያ የለም። ብዙ ወንጀሎች ወንጀለኞች አሉ። ብዙ ደግሞ ወንጀሉን የሚሰሩ ማት ናቸው። ሰዋኡን ካነ ምን አልኡማሃት አው ምን الرجال واضح ነው لماذا يا أخي السبب لماذا لأنهم تركوا ይላል يقول شيخ الإسلام تيمية رحمه الله ሰው ደግሞ በክታብና ሱና ማስራት ቢቶ ከቶ ይላል ወይም ነው የምተው ከሆነ እንደዛ ደግሞ አላህ ወንጀሉን ያሻክምበታል ሙሽኪላ በየቀን ያያል ከቤተሰቡ ጋር ይጋጫል ከወንድሙም ጋር እንደዛ ነው ላኪን ኢዛ ኢስተቃመ ትክክለኛ ደግሞ በእነዚህ በክታብና በሱና የሚሰራ ከሆነ ለይሰ ሁናከ መሻክሉን እሱን የምትነካ ችግር የለም ይላል طيب في رمضان ለምሳሌው ኢዛ ካነ ነው የሱም በትክክለኛ የሚጾም ከሆነ ከወንጀል የምርቅ ከሆነ ዋዝ ከወንጀል ርቆ ትክክለኛ ጾምን የሚጾም ከሆነ ወላሂ እሱን ነገር እሱን የሚነካ ነገር የለም መን ወጀደ ላህ ፊ ረመዳና በትክክለኛ ደግሞ የጾመ እንደሆነ ረመዳን ውስጥ በትክክለኛ የጾመ ከሆነ አላህን አግኝቷል ማለት ነው እንተቢሁት እዛ والتي قدر الله ليله القدر ليس انها في واحد وعشرين ولا في ثلاث وعشرين ولا في خمس وعشرين أو سبع وعشرين ብቻ አይደለም በሀያ አንድ ሀያ ሶስት በሀያ አምስት በሀያ ሰባት ብቻ አይደለም በዚህ ብቻ አይገደብም አርጀሁ አቋል ዑለማ አብዛኛ የዑለማዎቹ ደግሞ አቋሉ በላጩ ምንድነው ከመጀመሪያው እስከ መጨረሻ በትክክል ለጾመ ሰው ነው ሌሊተል ቀድር ያ ኢኽዋን ሌላ ጊዜ ደግሞ በጫት እያሳለፈው በቪዲዮ በኢንተርኔት በተለያዩ ደግሞ በማሆን እያሳለፈው ፊሃ ዋሂድ ወሽሪን ብቻ ደላላ ይጠብቃል። አንደ ይዋ ዛሬ ለይተል ቀድር የለም ይላል። ያ ዘምላ ያ ዘምላ ያቲ ደዑ ደዑ ስብሓንላህ ጀነትና ስብሓንላህ ለይተል ቀድር የምትገኘው ለይሰ በየኩን ሰውየው ብልጥ በማሆን አለም ወላ ዓሊም በማሆን አለም ወላ ሓጂ በማሆን አለም ብልትዛም ልኪታብ ወሱና ትክክለኛው ዋድህ ነው بتقوى الله بقى الله فراشانه واضح نو بأن تكون وليا لله مدفون درب لالله بلك توكو من ترك شيئا لله عز وجل አንዲት ነገር ደግሞ ለአላህ بلو يتون دوني عوده الله الله ደግሞ ያችኛን ቦታ ይተክለታል سبحان الله ترك ان ينظر الى الحرام لالله بلو حرام ما ደግሞ حرام ما ተወ واضح نو فقد بصره አይወ አይኑን ደግሞ አጎንብሶ ወይም ደሞ ዝቅ አድርጎ ነው ያለፈው ሱብሃንአላህ ሚነል ሙንከራት ወላኪን አላህ አወደሁ አላህ ደግሞ በሌላ ነገር ደግሞ ይተክለታል ማለት እኮ ነው ላቡደ ያህዋን አነሱመ ትክክለኛ ጾም ደግሞ ማጾም አለብን ከሙንከራቶቹ ደግሞ ጾሙን ከሚያጠፉ ሚስል ልጅማ ሰዋኡን ካነ ደግሞ ከመገናኛት እዛ ካነ ማዐሁ ዘውጃ ግጥያ ደንብላ ወኢዛ ካነ ሙምክን ደግሞ ጊባ ወይም ሐሜት ወይም ነሚማ ወይም ደግሞ ሙንከራቱን የሚመለከት ደግሞ ጾሙን ያጠፋል ወሻሂዱ ልሙንከር ዑለማዎቹ ምን ያለው ዑለማው ልዓቂዳ ወሻሂዱ ልሙንከር ከፋዒልህ ግን ሙንከሩን አልሰራም ከሩቅ ደግሞ እየተፈረጀ ነው እያየ ነው ስብሃንላህ ሙንከሩን የሚመለከት ሰው ደግሞ እንደሚሰራ ነው ሰው ነው እንደሚሰራ ሰው ነው አሉ ናም ኢያዘን ቢላህ ኢያዘን ቢላህ ላቡድ ያ ኢኽዋን የሰለፎቹን መንገድ መያዝ አለብን سلفه تكا إمام البخاري وأبو زرعة وإمام مسلم وإمام الترمذي وإمام البيهقي واضح علماء السنة وإمام اللالكائي في العقيدة وإمام البربحاري أيوة وإمام السيوطي رحمه الله وإن كان عنده أندان تأويلوتين بنورنم واضح طيب كسفيان السفياني سفيان بن عيينة سفيان الثوري ينزم من قدموا ما هذا اللبن ما تكونه فإذا ፈኢዛ እነሱም መንገድ ደግሞ من ከሆነ كوني والله ከሆነ لا شك ላ شك ደግሞ ما እናደርግም أما ነው يا عبد الله የአብደላ يا محمد إلياس الهندي وحسن البنا أو شهيد من سيد قطب النزيم من قال من نكتل كونه ضلينا تطعمنال طفتنال يقول ليس هناك إنيان ملس نقر إلا الكتاب والسنة واضح نو ዋضህ ነው የእኽዋን ፈርሃችን ደግሞ የምንከተለው ዋضህ ነው ማዕረጋችን ኢማማችን አልቁርአን ወሱና ማለት ነው በተለይም ደግሞ ላቡደ ደግሞ ቢድአ ሌላ ጊዜ የሚሰራ ሰው ወንጀል ደግሞ ቢጻፍበትም በረመዳን ውስጥ ደግሞ ተተضاعፍ ያባዘበታል አላህ ደግሞ ዕጥፍ ነው የሚያደርግበት እያዘን ብላ ከቢዳ ደግሞ ርቀው ሱናን የሚከተል አላህ አድርገን ደግሞ ኢባዳዎች ብዙ ናቸው ኢባደተል በደን በአካል የምንሰራ አለው፣ በቀልብ የምንሰራ አለው፣ በሊሳን በቀልብ ደግሞ በቀልባችን የምንዘክረው አንዳንድ ደግሞ ኢማን ማለት እኮ ነው። አነላህ ኸለቀከ አላህ ደግሞ አንተ እንዳፈጠረው ሰጭና ጎጂማ መሆኑን ደግሞ ያላሱ እሱ በስተቀር ደግሞ ሌላ የሚመለክ የለም ብለህ ይህን ሁወ ቢልቀልብ ማለት እኮ ነው። በልሳኑ ዚክር ማድረግ ዋድኑ ዒባደት ልማል ደግሞ ሰደቃን ደግሞ ገንዘብን ደግሞ እጽዋት አድርገህ ደግሞ ይህንን ስትሰጠው لعل الله ممكن إن شاء الله يضع في موازين حسناتك يوم القيامة آه، كذلك ما تكونوا وإن بتكلنيا لا لصومو سوچ الله ምንድን ያዘጋጀው ወደ الله لهم كما أتى في رواية البخاري أو في رواية أيوة البخاري مسلم نعم أن الله جعل لهم بابا جنة دم بر باب أبوابها ثمانية نات ስምንት በር አላት بر بر عند باب الله እስሙ ረያን ረያን ይባላል ማለት እኮ ነው አይዋ ጥም ደግሞ የጥም ባብ ወይም ደግሞ አይዋ ለተጎዱት ማለት እኮ ነው ላ የድኹሉሃ ማንም ባብ በዛ በር የሚገባ ሰው የለም የጾሙ ሰዎች በስተቀር ማለት እኮ ነው በትክክለኛ የጾሙ ማለት እኮ ነው ከተለያዩ ሙንከራት የራቁ الذين اتبعوا رسول الله صلى الله عليه وسلم في أصحابه وأتباعه وأتباع التابعين ናቸው እንጂ ማንም አይገባም እዛ ማለት እኮ ነው فإذا دخلوها እነሱ ከገቡ በኋላ ትዘጋለች አትከፈትም ከዛ በኋላ ስለዚህ ጥረት አድርገን ያችኛው ባብ ለማግባት ደግሞ ዝግጁ ሆነን ከመጥፎ ነገር ደግሞ ርቀን ጾምን ከሚያበላሹ ነገር ደግሞ ርቀን አይዋ ዒባዳ ትላዋት አልቁርአን በእነዚህ ነገር ማሳለፍ አለብን ማለት እኮ ነው ያኸዋን አማ ፊ هذا الشهر تقريبا እራት ነው የምትጠብቁት እዛ والله امم طيب እሺ يلا طيب يلا أن الله تبارك وتعالى لا يتقبل هذا الصوم إنما يتقبل من الأولياء إنما يتقبل الله من المتقين الله ደግሞ እሱን ከሚፈሩ ሰዎች ነው የሚቀበለው እንጂ ለይሳ እሱን ከማይፈሩ ሰዎች አይቀበልም ማለት እኮ ነው አዕማላችን ደግሞ ስራ አለን ብለን አይዋ መገመት የለብንም እኔ ብዙ ስራ ሰርቻለሁ ኢባዳ አለኝ ብለን ማኩራት የለብንም ለአላህ ይضይዕ ብና አላህ ደግሞ በፊታችን ሳይመታ አይቀርም ነገር ግን የምንለው ምንድን ነው ኢባዳችን እየሰራን በሱ እዝነት ደግሞ ጃነት እንገባለን ብለን አይዋ ዘን ማድረግ አለብን ማለት እኮ ነው ወካኑ በተለይም ሰሃቦቹ ምን ያሉ ምን ላይ ቃሪ ኢብኑ ቢጣሊብ በመጨረሻ ጾም ይላል ካን አኽሩ ለይላ ጠይብ ጾሙን በመጥፎ ነገር ያሳለፈውን ሰዎች ሄደን تعزية እናደርጋለን ይላሉ ሰለፎች እንደዚህ ነው ብለው ሰምታ واضح ነው يا إخوان ምን ይላሉ እርስ በራሳቸው እስቲ ምን ይላሉ ጾሙን ካበቁ በኋላ በሰላሳ ቀን ማለት እኮ ነው ዒድ ከሰገዱ በኋላ በመጥፎ በመጥፎ በመጥፎ ጾሙን ያሳለፉ ጾሙን በመጥፎ ያሳለፉትን ሰዎች ሄደን تعزية እናደርጋቸው ይላሉ። ዋዱ ነው ያኸዋን አዎ ነፍሱ ማለት እኮ ነው። ዋዱ ነው ያኸዋን ግልጽ አይደለም? ግልጽ ነው አይደለም? በመጥፎ ማለት እኮ ነው። ቪዲዮ እያዩ ጫት እየቃሙ ኢንተርኔት እያዩ ደግሞ የሚያሳልፉት ተራዊን የሚያሰግዱት ከመጥፎ ነገር ደግሞ የማይሸሹ ማለት እኮ ነው። እነሱን ታዚያ እናደርጋቸው ሰው ሞቱበታል ማለት እኮ ነው ዋዝ ነው ያኸዋን የሰለፎቹ ነው አማ በትክክል ያሳለፉ ሰዎች ወላሂ ኑሀኒኡም እናስደስታቸው አዛቸው እንላቸዋለን ብለን እንሂድ ይላል አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ዋዝ ነው ያኸዋን ليس بواضح ግልጽ አይደለም አትናገሩም ታዲያ من من من الذي منعكم من الكلام ያ ናኢመ ሌይላ ከም ተርቁዱ አንተ ማታን የምተኛው ሰው ማታውን ደግሞ ለሊት በእንቅልፍ የምታሳልፈው ሰው ወይ ስንት ስንት ቀን ነው የምተኛው ስንት ሌሊት ነው የምተኛው ሱብሃንአላህ ቁም ያ ሀቢቢ ወዳጄ ሆይ ተነስና ቀደነ ልዋዓዱ ቀጠሩ ደግሞ ወይም ቅያማ ደርሷል እንዳትቀመጥ ማለት እኮ ነው ሱብሃንአላህ እንዳተኛ አታንቀላፋ ማለት እኮ ነው ሱብሃንአላህ ወኹዝ ምን አለይሊ ወአውቃተሁ ከማታ ደግሞ የተወሰነ ወቅቱን ደግሞ ውሰድ ተነስና ስገድ አላህን አስታውስ እንዳተኛ ማለት እኮ ነው ተቁሙ ኡመ ሱለይና ምን ትላለ በዚህ ላይ የብኒ ትላለች የሰይድና የነቢይና ሱለይማን እናት ምን ትላለች ልጃቸውን ደግሞ ሲመክሩ ምን ይላሉ ሱብሃንአላህ የብኒ ልጄ ወይ ላ ቱክቲር ነውማ እንቅልፍን አታብዛ ፈኢነ መን ዩክቲሩ ነውመ በተለይም ደግሞ እንቅልፍን የሚያበዛ ሰው በተለይም ፊ ረመዳን ያቲ የውም አልቅያመቲ ፈቂራን ደሃ ሆኖ ይነሳል ሰዎቹ ሽልማት ሲያገኙ አላህ በጀነት ደግሞ በረያን ሲሸልማቸው እሱ ደግሞ ባዶ ይነሳል ያዘን ብላህ من يأتي واضح ነው بصلاته وزكاته وحجه المفلس من أمتي ليس ገንዘብ ደግሞ ያጣ አይደለም የሌለ አይደለም ወላ ዲናር ወላ ድርሃም አይደለም ቅያማ ቀን ደግሞ ሰላትና ዘካ ወይም ሀጅ ይዞ ይመጣው ይህን ሰድመዋል። ያኛን ደግሞ ወቅቷል። ለዛም ይሰጣል፣ ለሌላም ይሰጣል። ሌላም ሲወጣ ደግሞ እንዳለ የሚሰጣላቸውን ነገር ከሌለው ሰውየውን ራሱ ወደ ጀሃነም የነሱን ዘንቦች ወይም ደግሞ ወንጀሎቹን በሱ ላይ አላህ አሸክሞ ጀሃነም ነው የሚያስገባ። ያ ዘንብላ ቅያማ ቀን ደግሞ ፈቂር ሆነን እንዳንነሳ እንዳንነሳ ያህዋን يقول أحد السلف أن سلف من لال قال إذا جاء رمضان رمضان دمو سمتاو የረመዳን ወር ሲመጣው እንዴት ይጾማለሁ እንዴት ነው የሚያስተላልፈው ብዬ ራሴን እገመግማለሁ አለው ቃለ ከልጆቼ ጋር ነው ወይስ መስጊድ ነው? መስጊድ ደግሞ ቅርብ ከሆነው መጥቶ ደግሞ ሽጉል ወይም ደግሞ ቢዚ ነው የሚያደርጉኝ። ስለዚህ ደግሞ ሌላ ቦታ ይመርጣሉ ይላል። ላቡደ ኢኽዋን አይዋ ረመዳንን በጥሩ ነገር ማሳለፍ አለብን። اعتكاف ም ለይተን ሰውን ፊ ረመዳን አው ፊ ገይሪሂ ረመዳንም ደግሞ ከረመዳን ውጭም ደግሞ ኢዕቲካፍ ማድረግም ይቻላል። ነገር ግን ሽሩጥ አለው፣ ሸርጥ አለው፣ መስፈርት አለው። ዋዘ ነው። ወንዶች ከሆኑ ወንዶች ከሆኑ ላቡደ ከተለያዩ ደግሞ ሀጃዎቹ ደግሞ ተነጥሎ ማግባት አለባቸው። ኢላ ወይም ለአንዳንድ ጉዳይ ካልሆነ በስተቀር አስፈላጊ ካልሆነ በስተቀር ሚትል الحمام ወደ መጸዳጃ ለማሄድ ከፈለገው ወይም አንዳንድ ጉዳይ ደግሞ ለአንዳንድ ጉዳይ ማውጣት ይቻላል። ከወጣ ግን ተመልሶ ደግሞ ኢዕቲካፍ ማድረግ ይቻላል ማለት እኮ ነው። የረመዳን ውስጥ ደግሞ በዚህ አያልቅም። ወህናከ ሌላም ደግሞ ረመዳኑን የሚያበላሹትን ነገሮችም አሉ። ሰዓትም ስለሌለን ይህም ደግሞ ጀማዎቹ ካልመጣ ደግሞ ስላሉኝ ለዛ ነው የመጣው እንጂ አልተዘጋጀበትም አላህ ደግሞ ትክክለኛ ረመዳን ጾሞ ቂያማ ቀን ደግሞ ለኔ ብለን ጾምኩ ከምሉ አላህ አደርገን የኢኽዋን ኢኽዋን ሱብሃንአላህ ደሃ ሆነ ቅያማ ቀን መነሳት ፈልጋለህ እንዴ ላቡድ የኢኽዋን ቅያማ ቀን ሱብሃንአላህ አላህ ለኔ ብለን ጾምከው ለኔ ብለን ሀራም የታወከው ለኔ ብለን ስሜትን የተቆጠብከው ለኔ ብለን ሱብሃንአላህ ቀን ሙሉ ደግሞ አይዋ ይህንን ሙሉ ኸይር የሰራ ብሎ ቅያማ ቀን ከምጠራ አላህ አደርገን ቢድአ ከሚሰራ አላህ አደርገን። وصلى الله على نبينا محمد وعلى آله وصحبه وسلم إياك هالاتو البسيط ممكن إن شاء الله نثلج أيوة أيوة إذا كان عندكم سنجيب وبهذا القدر نكتفي إن شاء الله أيوة ها؟ عيد ها؟ تكبيرة الله أكبر نو بعيد نعم طرق ياقينو الوجيه نو ለሊት ስንሄደው አላሁ አክበር አላሁ አክበር ይባላል ሱብሃንአላህ አለው ላኪን አላሁ አክበር ነው ዋናው አላሁ አክበር ነው ሱብሃንአላህ አለው ወሌላ ሪዋያ ዘገባ ወልሐሲሉ አላሁ አክበር ነው ለዒድ ስንሄድ ግን የተለያዩ መንገድ ደግሞ ማሄድ አለብን በእግራችን ማሄድ ይመረጣል ከመኪና እ ማለቴ ደግሞ መኪና ያላችሁ ደግሞ ተማሪም መኪና ሊኖር ይችላል ምን ችግር አለ مكيناته مالته لهم طيب إيشي ما في تياكي ما في ما في تياكي هم يسمونه طيب إيشي يا ها ها لمتن كفادر يا أخي أبشر مم. أيوة نعم فإنه قمن دعاء بنقر نو ምን አሁን እንደዚህ አሁን አንተ አሁን ማግባት አስበሃል እንበል አብሽር ያ ጥሩ ነገር ነው ማግባት ትጠላለህ እንዴ ሞሎክሲ አላህ አድርግ እንበል እህ ሱብሃንአላህ አሁን አስበሃል እንበለው ዝም ትላለህ ዋضح ነው የምትለምነው ነገር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም فكان في سفري وحضوره በሰፈራቸው መንገድ ሲወጡም ደግሞ በንግግር ነው በንግግር ነው እንጂ በሀሳብ ዝም ብለህ ስጁድ ላይ አድርገህ እንደ ዝም እንደ ዱዳ ኢያዘን ቢላህ ለም የርድ በሱና አልመጣም ማለት እኮ ነው። በንግግር ማለት እኮ ነው። አይዋ سبحان ربي العظيم سبه قدوس رب الملائكة كله والروح إلى آخر اللهم إني أعوذ بك من جهد البلاء ودرك الشكاء ودرك إلى آخر ብዙ ዱዓ ማለት እኮ ነው። በመናገር ነው እንጂ ለይስ አፍን ዘግተህ አይደለም። ፈኢነሁ ቀሚኑን ፈኢነሁ ሐቂቁን ማለት እኮ ነው። በስጁድ ውስጥ የተደረገው ዱዓ ሐቂቅ ነው። አላህ ደግሞ ይቀበላል በንያው ኢዛ ካነ ንየቱካ ዒባዳ ወለይሰት ዓዳ ያንተ ንያ ደግሞ ዒባዳ ከሆነች አላህ ይቀበላል። ወለይሰት ዓዳ ግልጽ ነው ግልጽ ነው ليس بواضح ايوه انا እጅ አንስቼ ነበር ايوه نعم نعم እንደዚህ አይነት ሐዲስ የለም ቃል ሐፊዝ ኢብኑ ሐጀር ኢብኑ ሐጀርን ሰምተህ ታውቃለህ ኳስ ተጫዋች አይደለም <laughs> واضح يا اخوان አልሐፊዝ እብን ሀጀር ረሂመሁላሁ የፈትሕ ልባሪ አባት ነው። አስራ አምስት ሙጀለድ ነው። ዋድህ ነው። ፈትሕ ልባሪ ማለት የብሉጉል መራም አባት ነው። ፈትሕ ልባሪ ማለት የሚዛኑ ሚዛን አባት ነው፣ ኪታብ ነው። አስራ ሰባት ሙጀለድ ነው። ፈትሕ ልባሪ ማለት ደግሞ አይዋ እብኑ ሀጀር ማለት የአይማዎቹ ከስምንት መቶ ሀምሳ ሁለት ነው የሞተው ከሂጅራ ስምንት መቶ ሀምሳ ሁለት ነው የሞተው ከሂጅራ ምን ይላል? ይህንን ሀዲስ ደግሞ ሰነዱን አላገኘንም ይላል፣ መሰረት የለም ይላል። ዋድህ ነው። ዑለማዎቹ በአደል ሐፊዝ እብን ሐጀር ዑለማዎቹ ከሐፊዝ እብን ሐጀር በኋላው የእሳቸውን ፈለግ ነው የሚከተሉት እንጂ ሌላ አለም إذن يقول ሼክ አልባኒ ፊ ሲልሲለት አልአሐዲስ አልደዒፋ ተመልከት እስቲ ሶስተኛ جزء ላይ ሰፋው አላስታውስም قال ይሄ لسان العامة ይላል አን ገጠሬ ወይም ደግሞ كتاب ያልቀሩ ነገር ደግሞ የምናገሩት ነው እንጂ ምንም የለም ዋضح ነው يا إخوان። ነገር ግን በአንዳንድ መግፈረና ረህማ ኢትቁ ምን ናር በሌላ ሀዲስ መጥቷል በሰልማን አልፋሪሲ ዋضح ነው تعرفون سلمان الفارسي سلمان من أهل بي من أهل بيتنا ከፋሪስ ሀገር ነው ከፈረንሳይ ማለት እኮ ነው ምን ብላድ ፋሪስ አገር ነው قال إنه ከቤተሰቦቻችን ነው አሉ ነብዩ صلى الله عليه وسلم አቡ ጀህል አቡ ለሀብ የእሳቸው ዘመድ ነው ግን ነገር ግን እስከ ቅያማ ድረስ ደግሞ በእነሱ ላይ ሱራ ወርዳ እስከ ቅያማ ድረስ ደግሞ የምትነበብ ሱራ ነው አላህ አውረደው ይሄ ደግሞ ከሌላ ቦታ ነው የመጣው ሁለት መቶ አምሳ አመት ሞቶ ነው ይዋ ቆይቶ ነው የሞተው። ዋዶ ነው ያ ኸይ ጠይብ እንዴት እስቲ አዎ ዝክር በያን አፍጥር ሰዓት ስደርስ ጀማዓ ዝክር ሚያ ይዋና እንዲ ዝክሩ ምን አይነት ነው እስቲ አልቁርአን ወለዚህ ወረደ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም በረመዳን የመጣው ጥሩ ነገር ነው አስታወሰኝ ሙዳረሳ አለ እንጂ አሁን ጀማ ሆነን ኑር ይቀራል ቀጥሎ እሱ ነው እንደዚህ ሙዳረሳ የሚባል ቁርአን ማለት እኮ ነው አንዱ ለአንዱ ይሰማል እሱ ያጠፋውን ቦታ እያስታወሰ ነው እንጂ ዚክር ይሄ ነው የመጣው አላየንም አላየንም ማ ወይና እኔም ሆነ ሰለፎቹን ደግሞ ይሄ ነገር ያላሉ ላለ هذا من طريق بعد الفرقه የአንዳንድ ፍርቃዎች ናቸው ሀዳሁም ላህ አላህ ያስተካክላቸው አቶሃ ምን ዱቡሪህም ከራሳቸውን ያመጡት ከራሳቸውን ያመጡት ከቂጣቸውን ያመጡት ምን ችግር አለ ኑር ወላሂ ለን ተጅዳ ዚክሩ በዚህ ላይ ነው ዮ ለን ተጅዳ አበደን የለም ይህንን ደግሞ በየቦታ አለ ሻሸመኔ ግን የለም አንድ መስጊድ ያለው የሸንኮራ መስጊድ ያለው <laughs> ሸንኮራ መስጊድ ያለው አለ እዛ ዝክር አዳተው ያቲ ምን ዕቁልህም ከአቅላቸውን ያመጡት እንጂ ወለይሰ ቢነስ መስረጃ ማ ረአይና ያ አኺ ማን እንደሁ ደግሞ ከድክ ነብዩ ሰለላሁ ዐለይሂ ሰለይዋ አፍጥር ሳይደርስ በፊት ፈካኑ የዝኩሩን አላህ አዘጀለ ወየቅረኡን አልቁርአን ወይዘክሩን ዋዕዝ ካለው ደግሞ እርሻት ተውጂህ ካለ ምክር ካለ ምክር ካለ ይመክራሉ ሌላ ነገር የለም አማ ቢዝክር الجماعي ከተባለው ማ ረአይና የለም ومن ومن أتى ولو حديثا ضعيفا እንደው ሰሂህ ቀርቶ ضعيف ካለው ያምጣ እስቲ አናጢ ለሁ መክተባ ላይብረሪ አለን ኔል الأوطار እሰጣለሁ ትልቅ ሙጀለድ ነው ስምንት ሙጀለድ ነው ኢንሻአላህ ይሄ ሐዲስ ካለው እስቲ አበደን ለያቱን አህያ ቀንድ እስከምታወጣ ድረስ ታወጣለች ታውጣለች። እናንተ ታውጣም በሬላይስ የላት አይዋ ማፊ አይዋ ተራዊህንና ተራኪዎች በአንድ ሌሊት መስገድ እንዴት ما سؤال ጥያቄ እንደዚህ እኮ ነው ያንተ ጥያቄ ሰላቱ ለይል ሰላቱ ለይል ቂያሙ ለይል አተራዊ ወተሐጁድ እነዚህም ይባላል ማለት ነው ማለት ነው ዋضح ነው አይዋ ቂያሙ ለይል የማታ ማቁም ማት እኮ ነው። የማታ ቁመና ማት እኮ ነው። ሰላቱ ለይል የማታ የምሽት ሰላት ማት እኮ ነው። የማታ ሰላት ማት እኮ ነው። ተራዊ ማለት ደግሞ ከእረፍት በኋላ የምትሰግደው ነገር ነው። ተራዊ ማለት እረፍት እያረፍክ የምትሰግደው ነገር ነው። ተራዊ ማለት ሱሚየ ተራዊሃን ተራዊ ተባለው ከእስትራሃ በኋላ ማለት ነው። ሁለት ረካ እየሰገድክ እስትራሃ እረፍት እያረክ ደግሞ የሚሰግድ ተራዊ ይባላል። ተሐጁድ ማለት ላያቲ ኢላ ባዕደ ነውም ዋድህ ነው። ላያቲ ኢላ ባዕደ ነውም ከእንቅልፍ በኋላ በስተቀር የማይመጣ ምን ይባላል? ተሐጁድ ይባላል። ከተኛው በኋላ ኢነ ናሺአተ ሌይሊ ከተኛ በኋላው ትንሽ ገደም ካልኩ በኋላ ተነስተ የምሰግደው ምን ይባላል? ተሐጁድ ይባላል። واضح ነው። ومن صلاة التراويح እነዚህ ሁሉ ስያሜ ለ صلاة الليل ነው። እነዚህ ሁሉ ስያሜ ለሰላተ ላይ ነው። ተራዊ ከሰገድከው አተር ደግሞ መግሪብ ካለፈ በኋላ ዑለማዎች ምን ያለው መግሪብ ካለፈ ኢሻ ካለፈ በኋላው ሰላቱን ላይ ሊገብተዋ ይላሉ። ሰላቱን ላይ ይቻል نعم ዑለማ ወረዳ ተሐጁድም መጥቷል። أيوه ተራዊም መጥቷል። ላኪን ደግሞ ما زاد رسول الله صلى الله عليه رمضان أو لا في غيره على إحدى عشر ركعة የምንሰግደው አስራ ተራዊ ዋዘ ነው አስራ ተራዊም እንደዛ ነው። أيوه ተሐጁድም እንደዛ ነው። አላ ኩል መን ፈደለ ከዛ በኋላም ደግሞ አብልጦ የሰገደውም ደሞ ማስረጃም አለው። ነገር ግን እኛ የምንለው ተራዊና ተሐጁድም ደግሞ ሰላቱ ሌይል ይባላል። ይሄ ደግሞ ከኢሻ በኋላው ከኢሻ በኋላው እረፍት እያረክ የምሰግደው ሰላት ተራዊ ይባላል። ከእንቅልፍ በኋላ ደግሞ የምሰግደው ተሐጁድ ይባላል። አላኩልን ሁሉም ደግሞ ማስረጃ መጥቷል። በዚህ ላይ ዋብ ነው ግልጽ ነው። ወላሁ አለም። እሺ እ ናም አዎ፣ እዚህ ውስጥም ደግሞ ጊዜ ልናል። ናም እንዴት ናም ሊተወቁዕ ውቁኢሂ ገና የሚመጣውን በፊዕል ሙዳሪ ቀርተሃል፣ ግራሜሪ ቀርተሃል፣ ቀራም ወቃ የቃኡ ገና የሚመጣውን ነገር ደግሞ መናገሩ ዋضህ ነው። አሁንም አለ ማለት እኮ ነው። ገና የሚከሰት ማለት እኮ ነው። አይዋ አሁን እዚህ ላይ አይዋ ምንድነው قال رسول الله صلى الله عليه وسلم اذا دخل رمضان سفلت الشياطين ሸይጣኖቹን ደግሞ ይታሰራሉ። በተለይም የነሱ አንጋፋው አይዋ የነሱ ድለቢስም ደግሞ ይታሰራሉ። የጀነት በሮቹን ደግሞ ይከፈታሉ። ማለት ምንድነው ሰዋብ ለሚሰራ ጥሩ ነገር ለሚሰራ አላህ ይጽፍለታል ማለት ነው እንጂ ወለይሰ ከዛልክ ጥሩ የሚሰራውን ሰው ይጽፍለታል እንጂ አሁን ደግሞ እያለ እያነሱ አይደለም ዋضح ነው ላኪን ኢዛ ማታ የስአሉ ላህ ሙምኪን አላህ በላሱ ፈድል ደግሞ ትርፋቱ ሊያስገባ ይችላል ወላሁ አለም ዋضح ነው የእኽዋን መን እንደው ጥያቄ መን እንደው ሱአል ወሲላ ማን ስምህ አንተ ዋضح ነው ያ አሕመድ ደርሳችሁ አትመጣም ሻሻኔ አትመጣም ለምንድን ነው የቀራችሁ እናንተ ዋጅብ ሆነው ደግሞ ደርሳችን ደግሞ ሻሸመኔ በያስንና በተምኪን በኑሩ በአብዱል ከሪም በእነዚህ በስተቀር የለም እንዴ በእናንተ ለምን አትመታችሁ ደግሞ አታዳምጡም ለአለ ሙምክን ለአንዳንድ ሀጃው طيب እሺ አይዋ እ እ ايوه نعم حسب الطاقة لا يكلف الله نفسا إلا وسعها فاتقوا الله ما استطعتم አላህን ደግሞ አይዋ በምትችሉ ነገር አላህን ፍሩ ስላለው خلاص ነገር ግን አፍደሉ በላጩ ደግሞ ከኢማም ጋር ጨርሶ ለሚወጣ ሰው መላእክቶቹ ይጽፋሉ አሉ በሌላ ሐዲስ መጥቷል ናም ትክክለኛ ሰው ማለት ሳይሆን ትክክለኛ ጾሙን ደግሞ ማጾም የሚፈልግ ሰው ሰላቱን ደግሞ የተራዊን ከኢማም ጋር ጨርሶ የሚሄድ ሰው ነው ናም ግን ካልቻለው ካልቻለው ለአለ ሙምክን ሆዱን ላም ይችላል እማ ዑዙር አለው ሌላ ዑዙር ዑዙር ሀድ ነው ሀድ የለው ዋضح ነው ዋضح ነው ያ اخي ሙስሊም ያልሆኑ ሰዎች ያረዱትን ስጋ መብላት እንዴት ይታያል لا يجوز هذه المسألة በተለይም ሻሸመኔ በዚህ ዙሪያ ጽፋለሁ፣ በዚህ ዙሪያ በአረብኛ ጽፋለሁ። እይዋ ታዕዲል ኮሬክሽን አልተደረገም ጽፋለሁ ማለት ጣዕሙ አህል ኪታብ ማብላት እንዴት ነው ማለት ነው ማለት ነው። ዋዘ ነው ዑለማው ቁርአኑ ደግሞ ቁርአኑ ደግሞ ይበቃል ብለው ሱረቱል ማኢዳ ማለት ኡሂል ለኩም ማን ነው ቁርአን አይነ ሐፈዛ ኪታብላህ የለም ነው ፋዞች እዚህ ኡሂል ለኩም ምንድን ጣዕሙ ለዚነ ኡቱል ኪታበ ወጣዕሙክ ምንድን ነው አለው ሕሉ ለሁም እነሱ ያረዱትን ጣም ማለት እነሱ ያረዱትን ለእናንተ ደግሞ ሐላል ሆኖላችኋል። ለእናንተ ሐላል ነው፣ የእናንተም ደግሞ ዋድህ ነው። እዚህ ላይ አይቷ ደግሞ አታዝም ብሉ አትልም አላለችም። ዋድህ ነው። يقول الشوكاني إباحة ይላል። እዚህ ሸውካኒን فتح القدير ተመልከት። እዛ ላይ والآية للإباحة ይላል። ይበቃል ነው እንጂ ብሉ አላለችም ጠይብ የቁል ኢማም ማሊክ ማብላት ዩክረሁ ማለት ዩህረም ይላል ይጠላል ሳይሆን ሐራም ነው ይላል ዋድህ ነው ወልኢማሙ ሻፊዒ ረሂመሁላሁ ማብላት ይቻላል ቀብለ ተህሪፍ ሳይበደል ሳይዘረስ በፊት ማብላት ይቻላል አሁን ትክክል ነው አሁን አሉ ላኪን الحنابلة ምን ይላሉ ማብላት ይቻላል إذا قال غير المسلمين ሙስሊም ያልሆነ ሰው ቢስሚላህ ካለው በስመ አይደለም እንተሪ በስመ አንዳንዶች ዑለማዎች ተሳስቷል እዚህ ላይ ሀዳሁሙላህ በስመ ማለት ደግሞ ብስሚላህ ይላሉ አይደለም እንዴ ኸጣ ነው ነብዩ ደግሞ አይዋ ዑለማ አህመድ ደግሞ አህሰን ምንሁም ከሱ በላይ ይችላሉ ኢማም አህመድ በስማ አይደለም ቢስሚላህ ብሎ ኪታቢ ካረደው ኪታቢ ማለት ነው የኪታብ ባልተቤት ተውራትና እንጂል የተሰጡ ቢስሚላህ ብሎ ካረደ ዋድህ ነው ዋን ያዕመለ ቢሃ በራሱ ክታብ የሚሰራ ከሆነ በራሱ ክታብ ጠይብ ዋላ የኩነ ሙበደላን ያልተለወጠ ከሆነ ጠይብ አራተኛው ለማዎቹ የሚያስቀምጡ ምንድን ነው ኢዛ ካነ ልደሩራ ይላል ልደሩራ ለችግር ከሆነ ማብላት ይቻላል ዋህ ነው አላ ኩልን የሙስሊሞቹ ምግብ ቤት እዚህ ጋር ያለው ዋድህ ነው እ በናቱል ሙስሊሚን ደግሞ እዚህ ጋር እያሉ የሙስሊሞቹ ልጃገረዶች እዚህ ጋር እያሉ ደግሞ እነሱን ትቴ ደግሞ የእነሱን ማግባት የእነሱን ጣም ማግባት የቁሉ ኢማም አይዋ ሳሂቡ ሰልሰቢል ፊ ማዕሪፈት ደሊል ይህን ኪታብ ሰምታችኋል አሰልሰቢል ፊ ማዕሪፈት ደሊል ይህ ኪታብ ለሳሊ ኢብራሂም አልቡለይሂ ረሂመሁላሁ ምን ይላል በአሁኑ ሰዓት ደግሞ አለል ኪታቦች አይገኙም የሉም ይላል ፊልዓለም ምን ናቸው ያሉት ምንድን ነው ሙርተዶች ናቸው የተፈናገጡ ማለት ነው። ከዲን ደግሞ እመን ድሮ እምነት ነበራቸው ሙርተድ የሆኑ ማለት እኮ ነው። ስለዚህ ማብላት አይቻልም። ሪሳላ ህክሙ ጣዓሚ አህል ኪታብ የምትል ኔጋ አለች ጽፋለሁ። ምጠሪቅ ደግሞ ገና እንትና ታዕዲል አላደረግንም። ምን ጠሪቅ ያሲን አው ኑሩ አው ተምኪን ማግኘት ትችላለህ። ወላሁ አለም ግልጽ ነው። አፈር ሌላ ዱዓ የተደረገ አሚን ማለት የማይቻልበት ጊዜ አይዋ ናም እንዴት እስቲ አሁንም ሌላ በያን ዱዓ እየተደረገ አሜን ለማለት የሚከለከልበት ጊዜ አይዋ ናም አማ ዱዓ አሜን ይቻላል ፊ ሰላት ልስትስቃ አክሱን ተቃራኒ ናገር እስቲ የማይቻል የሚቻል ጥያቄ ይመስለኛል በደንብ እስቲ ዱዓ እያደረጉ ይሄ ነው ይሄ ጥያቄ በፊት ለሀባሲ ይሄ ምንድን ነው? ሀሳቡ ምንድን ነው? እስቲ ሀሳቡ እስቲ ንገረኝ እስቲ እ እ ናም የማይቻልበት ጊዜ የሚቻልበት ነው የማይቻልበት ጊዜ ሁለቱም የሚቻልበት ጊዜም ማለት የማይቻልበትም አለው የሚቻልበት ምንድን ነው የማይቻልበት ምንድን ነው ዋድ ነው ፊል ኹጥባ ኢማም ኹጥባ እያደረገው اللهم انصر المسلمين في مشارق الارض ومغاربها ይሄ ጥሩ ነው ንግግሩ ነው አምዱአው ነገር ግን በዛን ሰዓት መናገር አይቻልም من تكلم والجمعة والإمام يخطب فقد لغى ومن لغى فلا جمعة له ኢማም ኹጥባ እያደረገው ደግሞ የተናገረ ሰው ደግሞ ተጫውቷል ወይም ደግሞ ሌላ ነገር ሰርቷል ዋዘኖ ወመን ለጋ ፈላ ጁምዓተ ላ የተጫወተ በጁምዓ ቀን ደግሞ ኹጥባን ያልሰማ አሚን ያለው ሰው ምንም ሳብ የለው ዋض ነው ነፍዩ ሲሓ አም ነፍዩ ልውጁድ አው ነፍዩ ልከማል ያሉ ለማዎቹ ነቅስ ነው ደግሞ ሰላቱ የእሱ ደግሞ ጎደለው ነው እሺ እዛ ደግሞ የማይቻልበት ቀይዋ ዋዙ ነው የማይቻልበት ይሄ ነው ሌሎቹ ለምሳሌ በቢዳ ዝም ብለ ደግሞ በሳምንት በየቀን ከሰላት በኋላ ከሰላት በኋላ ሀገራችን ይሄ ነው የበዛው ለአላ አዋሳ እንደውም ከዚህ ሳይበልጥ አይቀርም መሰለኝ ሐዋሳዎቹ ከሻሸመኔዎች ሳይበልጡ አይቀርም መሰለን። ሰላቱን ልክ ከሰገዱ በኋላው ቢስሚላህ ይላል እጁን አኔ ያኪ አናሳ አኔ ይሄንን ሼክ ስትጠይቁ እስቲ سواء كان كبيرا أو صغيرا إما سجدون تيكوستي هل ورد يا أخي نحن نريد بل إن بانت معكل أدلة المسلمين أربعة بلو الكتاب والسنة والإجماع والقياس نو إجماع مالت علماء وشوية تسمع مبات قياس ما دمو እይዋ ነፍስ መስረጃ ከሌለው ደግሞ ሰሃቦችና ደግሞ ወይም ታቢዎቹ ደግሞ ምሳሌ ያደረጉ ነገር ነው። በዚህ ከነዚህ እስቲ አንድ መስረጃ አምጣ በለው እስቲ ሰሂያን ካየውን እንቀበላለን። አማ ማርአይና ነገር ግን በችግር ጊዜ ዝናብ ስጠፋው መንግስት ደግሞ ስጣም በኡማ ላይ ጥሩ ነገር ካልሰራው በዛን ሰዓት አላሁመ ሀዲም ትላለህ። ሄይ ከስልጣን አላህ ያወርድ ሳይሆን አላህ ወደ ቀናው መንገድ አላህ ያስተካክላችሁ ትላለህ ዋብህ ነው ያኺ طيب እሺ አማ ፊል ኢስቲስቃ ይህ ሌላ ጊዜ ፊ ደሩራት ዝናብ ከጠፋው አንዳንድ ችግር ደግሞ ከተከሰቱ ዱዓ ማድረግ ይቻላል ነው ኢንሻአላህ ማ ተስመሑነ ለና ያ ኑር ሰዓት አይዋ እኛ አይ ሳይሆን ልባስ ፈልገን ነው ሰይድ አይደለም አይዋ ና እዛ ፈልገን ነው اه انا هنا قدام ازاي ها معلف ايه كذب انسان ها كذبون ها ماشي ها والله عندي حاجة هنا كنت عايز سألني ها ماشي كذا እዚህ ስትቀማጥ እኮ ነው ሸይጣን አንድ ቢዳ ሰሪ የሆነ ሰው ሲያሰግድ ተከትሎ መስገድ እንዴት ይታያል? ቢዳ የሚሰራ ሰው በሁለት ነው ከፈለው ያለ በሁለት ይከፈላል። ወደ ቢዳ የሚጣራ ዋብህ ነው። ቢዳ እየሰራ ግን መውሊድ ይሰራል ደግሞ ኑ ስሩ የሚል ዋብህ ነው። ሌላ ደግሞ ቢዳ ራሱ ይሰራ ግን ኑ ስሩ አይልም። አላ ኩልም ቢዳ የሚሰራ ሰው ከሱ ጎን ማስገድ አይቻልም። ዋضህ ነው። እሱ ዘንድም ሄዶ ማቅራት አይቻልም። ምን ተጃለሰ ተዋረፈ የቁሉ ኢማም አህመድ ረሂመሁላህ ከመውስል ከበግዳድ ወይም ከኢራቅ ሀገር የሆነ ሰውየው መጠና ጠየቃቸው። ቃለ አህሉ በግዳድ እናንተን ይወዳሉ፣ መውስል አንተን ይወዳሉ። ነገር ግን እዛ ከራዲስ የሚባል ሰውየው አለው አለም ነው። እሱ ናም የሙብተዲአ ዓለም ነው፣ የሙብተዲአ ዓለም ነው። እንደ ፍርቀተል አህባሽ አይዋ አሚሩ ማለት ነው አብደላ ሀበሺ ዋضح ነው። طيب قال له ይሄ ሰውየው ምን ይላል ብሎ ምን ብሎ ነገራቸው? ይሄ ሰውየው ከራቢስ የሚባለው ቁርአን መክሉቅ ነው ፍጡር ነው መክሉቅ ነው ብሎ ነገራቸው። ለኢማም አህመድ ነገረው። ቃለ ላ ቱከሊሙሁ ይህንን ቁርአን መክሉቅ የሚለውን ሰው አታናግረው ቁርአን የአላህ ቃል አለ የሚለው ሰው አታናግረው። ቁርአን ፍጡር ነው የሚለው ሰው አታናገረው ወላ ቱከልምሁ ወላ ቱከልም መን ዩከልምሁ ከራቢሲን የሚያናግር ሰው ደግሞ አታናግሩ። አሁንም አንደኛ ምንድን ነው ከራቢስን አታናግሩ። ቢዳ የሚሰራ ማለት እኮ ነው። ቢዳን ደግሞ የሚሰራ ሰው የሚያናግረው ሰው አታናግሩ ማለት እኮ ነው። ዋዝ ነው። ግልጽ ነው። ግልጽ ነው። يا إخوان إذا ደግሞ ሙብተዳ የሚያሰግድ ከሆነ በሱ ጎን ደግሞ ማስገድ አይቻልም ኢዛ ተበየነ ቢድዓቱሁ የእሱ ቢድዓ ደግሞ ግልጽ ከሆነ ለውማ የነቢዩ ስላ ትክክለኛ የሰለፎቹን መንገድ ደግሞ የማይሰራ ከሆነ የማይሰራው ከሆነ በዚህ ላይ ደግሞ ተይዮ መከተል የለበትም ማለት እኮ ነው። ተትሩኩሁ ትተዋለ። ጠይብ ሌላ ማፊ አንድ ሰው አንዲት ሴት አስገዶ ብደፍራት ወንጀለኛ ትሆናለች። እሷ ብልኩር በግድ እሷ ወንጀለኛ አትሆንም። ኢዛ ረዲያት እንተብ እዚህ ላይ እዚህ ላይ ኢዛ ረዲያት ወዳ ደግሞ ከሱ ጋር ከተኘች ነው እንጂ አማ በልግድ በግድ ከሆነ ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን ተገዳ እንደሆነች ፈለይሰ አለይሃ ማዕሲያ ፈለይሰ አለይሃ فليس عليها معاصية بس فلا يدمو انجل اللباتم واضح نو إلا من أكره وقلبه مطمئن بالإيمان آه. ما في أيوة أيوة يكرر نعم كل جزء يكرر በእና እና አጠይንና በቁል ወላሁ ነው የሚያሰግዱት። ይሄ በቁል ወላህ ነብይ ያለው በቁል ለምን ኢላው ለምንድን ነው ለምን ነው አስባቡ ላቡዳ እሺ ይሄንን ይሄንን ራሱ ቆይ ለሐባ ለምንድን ነው ሳቡስ الحكم ፈርኡን تصوره يقول ما رسول ሩሱልዩ ምን ላሉ የፉቃዎቹ ያለው ያሉ الحكم አንድኩም ለማድረግ ምን ያስፈልጋል ጥያቄውን በደንብ ማወቅ አለበት ለምንድን ነው ወይም ስለደከማቸው ነው ወይም አዛውንት ናቸው ወይም ደግሞ ከዛ በላይ ከቀሩ ደግሞ ሰዎቹ መስጊድ ትተው ይሄዳሉ ለምንድን ነው አስባቡ ምክንያት እንፈልግላቸው እስቲ አለይስ ከዛልክ አህመድ طيب እሺ ያለ አይመስልም ኢህቲማል ነው ኢህቲማል አይቻልም ይቻ ኢህቲማል አይቻልም እሺ ذكر ማለት ነው ማ ራአይና የለም የለም ይሄ በቁል አላሁና በእንትና የሚሰብል ማ ራአይና አፍደሉ ደግሞ ወይም በአስባብ ምክንያት ካለው ይቻላል ምክንያት ካለው ይቻላል ዋضح ነው አማ ምክንያት ከሌለው ደግሞ ፈላ قالوا كلما طال القراءة ቅራው በበዛው በረዘመው ደግሞ ሰዋብን እንደዛ ታገኛለሁ ቅራው ደግሞ ባሳጠርከው ቁጥር ሰዋብን ደግሞ እያጣ ትሄዳለህ واضح يا أخي قاله الشيخ صالح على ثيمين رحمه الله قاله الشيخ صالح على ثيمين ቅራትን ደግሞ ባረዘም ቁጥር ደግሞ ሰዋብን ደግሞ እንደዛ ታገኛለህ ባሳጠር ቁጥር ደግሞ ሳቢም እያጣ ትሄዳለህ ዋضህ ያ اخي ሌላ ምንድን ነው ሌላ ደግሞ አንድ ሲዩ ረካ ማለት ሰላም አለይኩም ማለት ለኢማም ደግሞ ሙሂም ከሆነ ህዝቦቹ ከተቸገሩ ድሃ ከሆኑ ዝናብ ከጠፋ ይቻላል ለአስባብ ለምክንያት አይዋ ኹጥባ ላይ ኢማሙ ዱዓ እያደረጉ እጅ ከፍ ድምፅ ሳያወጡ ዱዓውን አሚን ማለት ነው የለም በልብ ነው እንጂ እጃ በልብ ይቻላል ጁማ ዘንድ ጁማ ጊዜ ደግሞ አሚን ማለት የሚቻለው በልብ ነው እንጂ እጅን ከፍ አድርገ ወይም በአፍ አሚን አይቻልም واضح يا اخي ايوه يا نعم ላለ ሌሎቹም ተሽዊህ ካላደረጉ ሌሎቹ ደግሞ ተሽዊህ ተሽዊህ ታሩ አላቸውንም ተሽማ ሌሎቹን ደግሞ ካላስጨነቁ ይቻላል። የሚያሰግደው ሰውየው ግን ሐፊዝ ካልሆነ ደግሞ ቁርአኑን ይዞ ማሰገድ ይቻላል። ነገር ግን ደግሞ በአንተ ጎን ያለው ሰው ካልተቸገረ እሱ ደግሞ እሱም ካላስቸገርከው ቁርአንን ማየት ይቻላል። ግን ሩኩዕ እና ስጁድ የሚባለው ተናፉል ነው። ይሄ ሱና ነው። ይሄ ራሱ ዋድህ ነው። በዋጅብ ውስጥ ግን አይቻለም ቁርአን ይዜ ደግሞ ዋዘ ነው። አለም ተርከይፋ ደግሞ እንደዚህ እየቀራ በዋጅብ ውስጥ ደግሞ አይቻልም። በሱና ውስጥ ግን ይቻላል። ማፊ አይዋ ተራዊ ከሰገደው ማታ አዳ ካለው እሺ እንዴት ነው እስቲ ናም ናም ናም ናም ايوه نعم لا بد نعم ما تو... ليس في لا وتران في ليل لا وتران في ليلة በአንድ ሌት ውስጥ ሁለት ውትር የለም ስለዚህ ደግሞ ተራዊን ሰግዴ ውትሩን ደግሞ ከኢማን ጋር አትሰግዶም ለምንድን ነው ከዚህ በፊት የሚሰግድ ሰው ከሆንክ እንተቢ ኢዛ ኩንተ ሚመን ዩሰሊ ቀብለ ዛሊካ ከዚህ በፊት ደግሞ ሁል ጊዜ እይዋ ሌይልን የምትቆም ተሐጁድን የምትቆም ከሆነ ሰላት ሌይል በዛን ሰዓት ትቴ ማውጣት ትችላለህ። አማ ዝም ብለህ ደግሞ ሌሎቹ ስለሚወጡ ደግሞ ትቴ ማውጣት አይቻልም። ዋዝ ነው ያኺ፣ ግልጽ ነው አይደለም? ናም ይቻላል፣ ግን ተረ ውትሩ አትሰግድም። ውትሩን ደግሞ አትሰግድም። ማታ እሰግዳለሁ ካልከው ለሊት ደግሞ ዘጠኝ ሰዓት እነሳለሁ ካልከው ታጁድ እሰግዳለሁ ካልከው ውትሯን ደግሞ ከተራዊ ጋር ማስገድ አይቻልም። ሁለት ውትር የለም ማለት እኮ በአንድ ሌሊት ውስጥ ላ ዊትራነ ፊ ሌይላ ግልጽ ነው። አማርኛ ይገባችኋል አይደል? ብዙ ነው መሰለኝ። ምን ነው ለላ ተራዊ ላይ እስካሁን የሚያስቸግረኝ ከሆነ ያው እዚህ ጀማዎችም አሉ። ምንም ችግር እስካሁን አልሐምዱሊላህ ረብል ዓለሚን ማ ረአይና ምንም ችግር አላየንም። አይደለም እንዴ ያስብ طيب እሺ እም እ ውትር ማስገድ አለብህ። በዛን ሰዓት አልቆምክም። በዛን ቀን ውትርን ደግሞ ካልሰገድከው ተራዊ ቆመ ደግሞ ውትርን ካልሰገድከው ማ ቁምተ ትልከ ሌይላ لابد أن تعيد مم. ما في أيوة بلنا ها من من أيوة نعم أيوة بالشروط بلو ገብቶኛል ናም በዛን ሰዓት ደግሞ እነሱ ሶስቱ ስላሴ እያሉ ደግሞ ቁርአን ቁርአን ደግሞ እነሱ ስጋ ብሉ ማብላት ይቻላል አለው ብሎ አለም። በሽሩጥ ማብላት ይቻላል። ጥሩ ጥያቄ ነው። በሽሩጥ ማብላት ይቻላል። ቢስሚላህ ካሉ ዋضح ነው። ቢስሚላህ ካሉ አንየኩነ ኪታብያን የተውራትና የእንጂል ባልተቤት ከሆነ ቅድም ሽሩጡን ጠቅስ ያለው ማለት እኮ ነው። በእነዚህ ደግሞ አሁንም ስላሴዎቹ ካሉ በእነዚህ ሽሩጥ ማብላት ይቻላል እ شرط بذي شرط ነው በዚህ ሸርጥ ኩዝ هذا أن أن يقول بسم الله عند الذبيحة ሲያርድ بسم الله በእርዱ ላይ ደግሞ بسم الله ማለት አለበት وأن يكون كتابيا على كل የዑለማዎቹ باتفاق هيئة كبار علماء اي ጠይቄ ወደ ሌላ ቦታ እንዳዞር باتفاق العلماء በአሁን ሰዓት ደግሞ ነቢዩ ስላ ስለም አንዳንድ በዚህ ላይ መስረጃ የሚያቀርቡ አለው። መንገድ ላይ ደግሞ ከአንድ ሴትዮዋ ስጋ ወስዶ በልቷል የሚላሉ ሊደሩራ ነው። እኛ የምንለው ምንድነው በአሁን ሰዓት ያው ዋዝ ነው ወልሁክሙ ይሄንን ቃይዳ መሰረታዊ ነገር መያዝ አለብህ ወልሁክሙ የተገየሩ ቢተገይሩ ዘማን ወልመካን ይኸዎች እኛ ነገር መያዝ አለብህ ወልሁክሙ የተገየሩ ቢተገይሩ ዘማን ወልመካን ሁክሙ ደግሞ ከአንድ ቦታ ወደ ሌላ ቦታ ይቀየራል እንደ ቦታና እንደ ዘመኑ ለምሳሌ እጅ ማቆር በ سرقة በሸራ ያለው አለ አለይሰ ከዛሊካ ይሁን ቁሉ በላ አይደለም እንዴ طيب في عمر بن الخطاب في احد عمر بن الخطاب በራሱ ክላፋ زن زمن የሆነ ሰውየው አመጡት ሰርቆ ነበረ አመጡት ቃለ ለምን ሰረክ ስለው አያም الዑስራ በረሃብ ጊዜ ነው በጣም ሪቦኝ ነው የሰረኩኝ አለው ቃለ ለሁ ከላስ ከላሁ ተወ ዑመር ማለት እኮ ነው ለካ ሁክሙ ይለወጣል ማለት እኮ ነው በዛን ሰዓት አሁን እነዛው ዋዶ ነው ሶስቱም ስላሴ ብሉ ዑለማዎቹ በአሁኑ ሰዓት ተገይሮ ይላል። የለም የሙስሊሞቹን ደግሞ ምግብ ቤት እያለው የሙስሊሞቹ ደግሞ ልጃገረቶቻቸውን እያየው ደግሞ ሌላ ማግባት ሐራም ነው ይላሉ። ሁክሙ ተቀይሯል ይላል። ዋዞ ነው ተቀይሮ ይላል። አላኩል እኛ የምንለው አይቷ ሱረቱል ማኢዳ ይቻላል እንጂ ብሉ አላለችም። ዋዞ ነው ያኳን ኢኽዋን ወመን ሻአ ይሄንን አልፈልግም ብለው ይበላሉ ያለው ፈለሁ መጃል ኢላ አኺር እሺ ግልጽ ነው ግልጽ አይደለም طيب እሺ አንድ ሙስሊም ወንድ የስነ ማህፀን ሐኪም መሆን ይችላሉ? ይሄ ተጠይቆ ነበር አይደለም ከዚህ በፊት አይደለም ሶስቴ ነው አራቴ ነው ሻህር ውስጥ ዘመኑ በዚህ ወር ተጠይቄ ነበር ያ ሌላ ሙስሊም ናም ሌላ ኩፋሮች ከበዙ ዋገ ነው ይህንን ፊልድ ደግሞ የሚሰሩ ኩፋሮች ብቻ ከሆኑ ሙስሊሞቹ ደግሞ ለ ضرورة ለችግር ደግሞ ይቻላል። special ተነሱ special ማሆን special ማሆን ይቻላል። ነገር ግን واضح ነው ኡማዎቹ እንዳለ ደግሞ ጠቢቡ ደግሞ የዚህ ደግሞ field ደግሞ ከሌለው ማሆን ይቻላል። ነገር ግን በአሁኑ ሰዓት ደግሞ መላይን ነው። አንድ ልጅ እናንተ ጋር ነው አብዱሸኩር ይባላል። ማድሪ እዚህ ዜሮ አራት ነው። ይህ ፊል ጠይቁኝ ነበር የዛሬ ሁለት ዓመት ምናምን እንጃ ማድሪ እዛ ይሁን እዚህ ይሁን አላውቅም። ኩልቱ ደግሞ ይሄንን ቀይር ብዬ ነበርኩ ብዙ ስላሉ ማለት እኮ በአሁኑ ሰዓት أيوه ሌሎቹ ካሉ ፈርደል ኪፋይ አይደለም። ይሄ ፈርደል ኪፋይ አሁን سقط መተው አለበት እንጂ ይህንን field ደግሞ ማምረጡ ጥሩ አለም። ግን ከሌሉት ባዶ ነው። ሌሎቹ በዚህ የሚቆሙ የዚህን field የማይማሩ ከሆነ ኩፋሮች ብቻ ካሉ ዋضህ ነው እሱ ግን ማማር አለ أيوه በዛን ሰዓት የተዓየኑ ዋጅባን በዛን ሰዓት ዋጅ ሆናል እንጂ ለማንኛውም እሱ የሴቶች የማፀን specialist ያኛም ያዘን ብላ ያዘን ብላ ያዘን ብላ ከአህያ ጋር የሚውል ጅብህ ምንድነው መጨረሻ ላይ ያኩሉሃ ካላስ ዛያ እሺ አይዋ እ ዶክተሩ እንደዛ ያለው ና ዋጅብ ነው ማስወረድ አለበት ሐኪሙ ዶክተሩ ትክክለኛ ከሆነ አይደለም ለዓለ ሙምኪን ያዕለሙነ ዛሂረ ምን الحياة الدنيا አላህ ያሳወቀ ነገር ነው በዛ ላይ እሱን ኢንካር ማድረግ የለበትም ማለት እኮ ነው። ትክክለኛ ዶክተሩ አስወርድ ካለው ማስወረድ ነው። ወደሩራት ቱቀደሩ ቢቀድሪሃ ችግር ደግሞ እይዋ ትገመታለች። ምን ያህል ትባላለች። ምን ያህል ወደሩራት ደግሞ ቱቢሁል ማህዙራት ችግር ደግሞ ሐራም የሆነውን ነገር ደግሞ ሐላል ታደርጋለች። ማስወረድ ሐራም አለም ነይ ጠይብ አንዳንዶቹ ደግሞ የዚችኛውን ቃይዳ ይዘው የቤት ፈምጣን የሚባለው ሰምታ ካንተ በላ ነው የሚያውቀው በለኝ። እሺ እ ያዘን ወላ ተቅቱሉ አውላደኩም የሚል ውስጥ ይገባል ማለት እኮ ነው። እዛ ውስጥ ይገባል። እሺ እሷ ላይ ነው እንት በአንተ ላይ ወንጀል አለ። ለሷም ፈላ አለይከ አንተ ላይ ደግሞ ያለውን ደግሞ ኢብላግ አድርጋል አድርሳል ፈላ አለይከ በእሷ ግን መቀበል አለባት። ትክክለኛ አንዳንዱ ሙስና ሙተነጥዒን እይዋ ትኩረት አድርጎ ደግሞ ከሀድ ከድንባር የማያልፉ አንዳንድ ሰዎች አሉ። ይሄ ጥሩ አይደለም፣ ይሄ ጥሩ አይደለም። ዶክተሩ ትክክለኛ ያለው እሱ አንዳንድ ዶክተሩ ግን ደግሞ እይዋ ለኢስቲዛ ይላል። አንዳንድ ዶክተሩ ጥሩ አይደለም። እይዋ ኢዛ ረአ ሙምኪን ሙተነቅባ ንቃም የምታደርገው ሴት ካየው ወይም ደግሞ ሂጃብ የምታደርገው ሴት ካየው ዝም ብሎ ደግሞ የሌለውን ነገር ይላል። لا لا تكلم يا دكتور كوني فلا ولا صوت الأذان درسان مثل رشاو أيوة إيه أيوة ጥያቄ ወደም አልገባኝም። እስኪ ማን ማን ነው? ይዋ አህመድ እ እሺ እሺ አዎ ለምን ተነሳ እሱ ኢማሙ? ማሙሞቹ ከነሱ ጋር መነሳት የለበትም። እዚህ ላይ እሱም ይነሳል። ናም ይነሳል። እሱ መነሳት አለበት። አይዋ ናም ፈላ ሐረጃ። ነገር ግን ማሙሞቹ መነሳት የለባቸውም። እዚህ ላይ ሀዚ መሰላ ፈርዑን ከዚህ ላይ ፈርዕ ደግሞ ቅርንጫፍ አላት። ኢማሙ አረት ናም ኢሻ አረት ነው። ወደ አምስት ተነሳ አለም እንዴ ወደ አምስተኛ ረካ ተነሳው ማሙ ኢማሙ አንድ ረካ መጀመሪያ አምልቶታል። እሺ ኢማሙ አራተኛው ረካ ጨርሶ ተሹላ እያሉ እሱ እዛው ይደርሳሉ ብሎ ቶሎ ይነሳል። ማ ማሙ ላ ጁዝ ላ አይዋ يجوز لا ايوه ان الله وتوسل لا ما يمكن مم. لا يجوز واضح يا اخوان هذا وبالله التوفيق ان شاء الله ሰምቶ ከምትጠቅሙ አላህ አድርጋችሁ የኸይርና ኢንሻአላህ የተመ- የምትመረቁም ኑሮ አላችሁ መሰለኝ እ የሉም እንዴ በኸይር የምትመረቁ አላህ አድርጋችሁ የኸይርና የበረካ የመግፍራውን አላህ አድርገልን አላህ አድርግልን የነስር ወር አላህ አድርግልን የታሰሩትን አላህ ያፈለን ምን አፈልጉም እንዴ ኢዛ ካኑ ኸይሪ ልልኡማ ኢዛ ካኑ ኸይሪ ልልኡማ ምን ነው ዱዓ እዚህ ሀገር እንትን አይደለም መሰለኝ ወሰላሁ ዐላ ነቢና ሙሐመድን ወዐላ አሊሂ ወሰሐቢሂ ወሰለም